ቤት ነበር ተሰብስቦ በአራት ነው ያሉ? አብደላህ ኢብኑ መስዑድ ቤት በአራት የመጀመሪያው ኢህራም መጀመሪያ አላሁ አክበር ካልን በኋላ ምንድነው የምናነበው? ፋቲሃን እንቀራለን። ሱራ ይቀራል። ዱዓ ለስቲፋህ አላሁ አክበር ካልን በኋላ ቀጥሎ ምንድነው የምንቀረው? በሁለተኛው ማለት ነው ሶላተል ኢብራሂምያ። ከዛ ቀጥሎ ምንድነው? ዱዓ አለይነ። ከዛ አላሁ አክበር ካልን በኋላ ምንድነው የምንለው? ማሰላመት እንችላለን ማለት ነው። አለ እኮ ኺላፍ ማለት ኢማሙ አህመድ እና ኢማሙ ሻፊዒ የለም እንጂ ሌሎች እኮ አለ ይላሉ። ኺላፉን ነው የነገርኳቸው። አይቀራም ክልክል ነው እያልኳቸው አይደለም። ምን ምን العلماء من اجازه ومن العلماء من نهى የለም ከፋቲሃ ቀጥሎ ሱራ የለም ያሉ አሉ። ይቻላልም ያሉ አሉ። ምን ችግር አዎ ይቻላል ይቻላል ማለት ወአخلص ሰለሁ ዱዓ ነግራቸዋለሁ ብዬ ነበር አሁን ይመጣል ሁለት አይነት ዱዓዎች ናቸው በሐዲስ ላይ አንድ ጊዜ ከሰለምሽ አንድ አንደኛ ዱዓ የአውፍ ኢብኑ ማሊክን ዱዓ ይተናል ትናንትና እሱ ገብቶናል አይደል እዚህ كما نقيت الثوب الأبيض من الدنس የሚለው ቦታ ላይ ከማዩነቀ ተውቡል አብየበ ሚነደነስ የሚል ሌላ رواية አለ كما نقيت አንተ አላህ እንዳጠራ አስተውበል አብየዶ ነጭ ልብስ ምንደነስ ጽድት እንዳደረከው ሁሉ ይህንን ميت አጽዳ ያሉት ነብዩ አለይሂ ሰላቱ ወሰለም። ወይም በሌላ አገላለጽ ከማ ዩነቀ ሰውቡል አብየዱ ነጭ ልብስ እንደሚጠራ ነው ምስሉ እንደሚጠራ ሌሎች አጥበው እንደሚያጠሩት ማለት ነው። ፋይል በሌላ كما እንደሚጠራ እንደሚጸዳ الثوب الأبيض ነጭ ልብስ እንደሚጸዳ ሁሉ ጽድት አድርገው ያው ነው ወይም አንተ ነጭ ልብስን ጽዱ ንጹህ እንዳደረከው ሁሉ አድርገው ማለት ነው። ሁለተኛው ዱዓ ነው የዛሬ ቅራታችን ማለት ነው። وعن ابي هريره رضي الله تعالى عنه قال كان رسول الله صلى الله عليه وسلم يا الله ملائكتنا ነበሩ اذا صلى على جنازه بجنازه ላይ በሚሰግዱ ሰዓት يقول ይችን ዱዓ ያደርጉ ነበር የኋለኛው አውፍ ብኑ ማሊክ የዘገቡት ነው። ይሄ ደግሞ አቡ ሁረይራ የዘገቡት ነው። የመረጥነው ማለት እንችላለን ወይ ሁለቱንም በአንድ ላይ ማለት ይቻላል፣ ወይም ደግሞ ከነዚህ ውጭ ሌሎች ዘገባዎችን ማሉ ይቻላል። አሁን በራሳችንም ራሱ ዱዓ ማድረግ ይቻላል፣ ችግር የለም። ወላኪን አልመእቱሩ አውላ ከነብዩ የተያዘውን መጠቀም ሰው አውላ ለዛም ደግሞ ከነብዩ ከተያዙት ውስጥ ደግሞ በሰነድ በኩል ጠንካራ እነዚህ ሁለቱ ሐዲሶች ናቸው። ለዚህ ነው እንጂ ሁለቱ ሐዲሶች ብቻ ነብዩ ጀናዛ ላይ ዱዓ ያደረጉት በዛ በእድሜያቸው ውስጥ ሰው በሞተ ቁጥር የሚያደርጉት እነዚህ ሁለቱ ዱዓዎች ብቻ አይደለም፣ ሌላም ዱዓ አለ። ወላኪን አሰህ የሆኑት እነዚህ ሁለቱ ሐዲሶች ስለሆኑ ነው ያመጣቸው ኢብነ ሐጀር አልአስቀላኒ ረህመቱላህ አለይህ የቁል እንዲህ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። ይሄ mark ውስጥ ያለው የነብዩ direct speech ዱዓቸው ነው። ምን አሉ? اللهم اغفر لحينا اللهم اغفر ጌታ ሆይ ይቅርታ አድርግ፣ لحينا በህይወት ላለው ውስጣችን በህይወት ላለው በህይወት ለሚንቀሳቀሰው ይቅር በለው አላህ وميتنا ለሞተውም በፊት ለፊታችን ያለው ይሄ ለሞተውም ይቅር በለው አላህ وشاهدنا እዚህ ለተሳተፈውም አጠገባችን ላለውም ወጋኢቢና ሩቅ ለሆነውም የኛ የሙስሊሞች አካል ሆኖ ማለት ሩቅም ላለውም ይቅር በለው ለሐይና በህይወት ላለው ጓደኛ በህይወት ላሉ ሙስሊሞች ይቅርታ አድርግላቸው። ወመይቲና ለሞተብን ይቅርታ አድርግላቸው። ወሻሂዲና እኛ ጋር ለተሳተፈውም አሁን አብሮ ላለው ወጋኢዲና ሩቅ ለሆነውም ይቅርታ አድርግለት። ወሰጊሪና ለህፃናቶቻችንም ወከቢሪና ለትላልቆችም ይቅርታ አድርግላቸው አላህ ወዘከሪና ለወንዶቻችንም ወኡንሳና ለሴቶቻችንም ይቅርታ አድርግላቸው ምህረትህን ለግሳቸው ይሉ ነበር። አላሁመ ጌታዬ ሆይ ያሉ ቀጠሉና መን አህየይተሁ በህይወት ያኖርከውን ሚና ከኛ ውስጥ በህይወት እንዲቀጥል ያደረግከውን ፈአህይህ ህያው አድርገህ አኑረው። በምን ላይ አለል እስላምን እየፈጸመ እስላማዊ ትእዛዞችን እያከናወነ እንዲኖር አድርገው አለል ኢስላም ምክንያቱም ወመን ተወፈይተው የገደልከውና ደግሞ እንድሞት የምታደርገውን ማለት ነው የሞተውን አካል ማለት አይደለም ወመን ተወፈይተው ልትገለው ያዘጋጀውን አካል ደግሞ ሚና ከኛ ውስጥ እንድሞት አድርገው ግደለው አለል ኢማን በኢማን ላይ እንድሞት አድርገው በህይወት ያለን በኢስላም ላይ ሊሞት ያለን በኢማን ላይ አልኢማን ወልኢስላም እስላምና ኢማን መካከል ልዩነት አለ እስላም ማለት በአካል በዛሂር የሚሰራ ነገር ነው። እስላም አርካኑ እስላም ምንድን ናቸው? ሻሃደተኝ፣ ኢቃመት ሶላ፣ ኢታኡ ዘካ፣ ሶም ረመዳን፣ ሐጅል በይት አይደል? እነዚህ በአካል የሚሰሩ የሰው ልጅ የሚያቸው ናቸው። እስላማዊ ተግባር ማለት በግልጽ የሚታየው፣ ኢማን ማለት ደግሞ ማይሰድቁሁ ልቀልብ ልብ ላይ ያለ ወነተከለሙ ብሂ ወነምተኩ ብሂ ቢአልሲነት የምንናገረው ነገር ነው አይደል? ولكن اذا ኡፍሪደ الاسلام اسلامنا ايمان በአንድ ላይ ከመጡ እስላም በዛሂር ለሚሰራው ሲሆን ኢማን በልብ ለሚታመንበት ይሆናል። አንድ ላይ ከመጡ ብቻውን እስላም የሚል ከመጣ ኢማንን ያካትታል። ኢማንን ከመጣ ኢስላምን ያካትታል። ተግባባን? ያ አዩሃል ሙእሚኑን ከተባለ በልባቸውም የሚያምኑ ሶላትን የሚሰግዱ ማለት ነው። እስላም ውስጥ አለ። የአዩሃል ሙስሊሙን ከተባለ ኢማንም እዛ ውስጥ አለ። ولكن ኢማንና እስላም አንድ ላይ ጎን ለጎን ከተነገሩ እስላም ለምንድን ነው በግልጽ ለሚከናወኑ ለሚታዩ ነገራቶች ሲሆን ኢማን ደግሞ በ قلب ለሚሰራ ነገር ማለት ነው። ስለዚህ በህይወት ያለ ሰው ደግሞ ኢማኑን አይደለም ዋናው ምን ምን ላይ ነው target የሚያደርገው እስላም ላይ ነው አይደል እስላማዊ እንቅስቃሴ ላይ ለዚህ ነው ፈአሂህ ሕያው አድርገህ አኑረው አለል እስላም በእስላም ላይ እንዲንቀሳቀስ አድርገው አሉ ሰጋጅ እንደሆን ቋሚ እንደሆን ሀጅ አድራጊ ዘካ ውጪ እና ሸሃደቴን ተናጋሪ እንደሆን አድርገው ወመን ተወፈይተው ልገል ያዘጋጀኸውን ደግሞ ነፍሱ እንድትወጣ ያዘጋጀውን ሚና ከኛ ከሙስሊሞች ውስጥ እንድሞት አድርገው አለል ኢማን ልቡ አምኖ እንድሞት አድርገው። በዛን ሰዓት ሶላት መስገድ የለም ሊሞት አካባቢ ኢማኑ በጣም ጠንካራ መሆን አለበት ከኢስላሙ ይልቅ። ምክንያቱም እዛን ሰዓት ሶላት መስገድ ምን ይለም ታሙ ታረመው ተላይ ነው ያለው። ተጓባሽ አላሁመ ጌታዬ ሆይ ላ ተሕሪምና አጅረሁ የሱን አጅር እንዳትነፍገን اللهم ጌታዬ لا تحرمنا አትንፈገን ለግሰን ስጠን አጅረው አጅሩን ስጠን በሱ በሙሲባው ተፈትነን ፈተናውን ያለፍንበትን አጅር ስጠን ለምሳሌ ልጅ ሊሆን ይችላል፣ አባት ሊሆን ይችላል። የሙስሊም አካላችን ነው የሞተው፣ ከኛው ላይ ነው የተቀነሰው። አጅሩን እኛ በሱ በሶበርንበትና በተፈተንበት ፈተና አጅሩን እንዳትነፍገን አላህ ሆይ ወላ ተፍቲና እንዳትሞክረን እንዳትፈትነን በዕደው ከሱ ሞት በኋላ ደግሞ እንዳትፈትነን። የአጋጣሚ በሱ በዚህ ሰውዬ ምክንያት የተዘጋ ብዙ የፈተና በር ሊኖር ይችላል። አሊም ሆኖ እሱ ሲሞት ክፍተት ሊፈጠር ይችላል። ከሱ በኋላ ፈተና እንዳታመጣብን አደራ። እሱ የዘጋቸው ብዙ ፈተናዎች ካሉ ማለት ነው። ወላ ቱድለና ባዕደሁ ከሱ በኋላ አታጥመን ጠማሞች እንዳታደርገን። ይህም አለ ሪዋያ አለ። ወላ ቱድለና ባዕደሁ ከሱ በኋላ ጠማሞች እንዳታደርገን በኢስላማችን ላይ በሱናችን ላይ የምንጸና አድርገን አላህ ነው። ለሰበበል ሂዳያ ዋና መሪ ሊሆን ይችላል ሰውዬው አይታወቅም። ተግባባል ይህን ዱዓ ነብይ ያደርጉ ነበር ረዋሁ ሙስሊም ወላ አርባዓቱ ሙስሊምና አራቱ ዘግበውታል እነዚህ ሁለት ዱዓዎች ላይኛውንም ሙስሊም ነው ዘግበው ይህንንም ሙስሊምና ሲደመር አራቱ ሱነኖች ዘግበውታል ከሁለት ዱዓ የፈለግነውን ማድረግ እንችላለን ወይ ሁለቱንም ማድረግ እንችላለን ከፈለግን ማለት ነው ተግባባል ዋጅቡ ምን ያክል ነው ዱዓ የሚደረገው ለኔ اللهم اللهم اغفر له وارحمه በቃ ይሄ ብቻ ይበቃል ዋጅቡ ወላኪን ሰፋ ለማድረግ ከተፈለገ ይሄን ሌላም አለ ሌላም አለ اللهم إن كان محسنا فزد في إحسانه وإن كان مسيئا فتجاوز عنه ولقيه برحمتك رضاك حتى تبعته إلى جنتك أرحم الراحمين وفسره وجاء في الأرض وكيف سنة القبر وعذابه ይህ ሻፍዕያ መዝሀብ ላይ ያለ ነው ፊት እንትን ፊት ኪታቡ ስላለ ስለዚህ አዲዕያዎች የሚደረጉ ጀናዛ ላይ የሚደረጉ ዱዓዎች ብዙ አይነቶች ናቸው እነዚህ ሁለቱ ብቻ እንዳይመስላቸው ግን እነዚህ ሁለቱ አሰህ ስለሆኑ ሰነዳቸው ጠንካራ ስለሆነ ነው መርጦ ያመጣቸው እነዚህም ማድረጋችን በጣም ጥሩ ነው ማለት ነው ሌላውን ከማሸት ተጓታን እዛው ነብዩ አደረጓቸው የሚባለው ዱዓ ውስጥ አፍዶል የሚሆን አለ። የቱ ምን አይነቱ? በጣም ሰነዱ ጠንካራ የሆነ ይቀደማል፣ ላላካለው ማለት ነው። ግን ሁሉንም ይቻላል መቅራት። ራሱ ከመእሱር ውጭ ከነብዩ ዱዓ ከዛ ውጭ ራሱ ሌላ ዱዓ ማድረግም ይቻላል የሚሉ ዑለማዎች ይቻላል፣ ችግር የለም። ምክንያቱም የተፈለገው ለመይቱ ዱዓ አድርጉ የሚል ሌላ ሙጥለቅ ይሆናል። ይኸውና መጣላችሁ ቀጥሉ አለ ወአንሁም وعن ابي هريره ان النبي صلى الله عليه وسلم قال نبي عليه الصلاه والسلام እንዲህ ብለዋል اذا صليتم على الميت በመይት ላይ ስትሰግዱ ስትጸልዩለት አሉ ሶላት ጀናዛ ስትሰግዱ فاخلصوا له الدعاء ዱዓን ፍጹም ለሱ ብቻ አድርጉ ለራሳችሁ እዛ ገብታችሁ ዱንያ እንዳለምኑ የሆነ ለራሳችሁ አለምኑ። ለማን ብቻ ነው ዱዓው መሆን ያለበት? የሚሰግደው ለጀናዘው ነው። ዱዓችሁ ሙሉ ለዘው ለጀናዘው መሆን አለበት አሉ ነብዩ አለይሂ ሰላቱ ወሰለም። እዚህ ላይ ነው ረብና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበን ናር የሚለውን በአንድ ላይ ቢጨምር ችግር የለም። ለምን እሱም አብሮ ይገባልና የሚለው አሉ። ያደርግም ችግር የለም ሰው ችግር የለም ምክንያቱም ነብዩም እዚህ ያደረጉት አለ አላሁም መግፊር ሊሐይና ብለዋል ከጀናዛው ውጭ ላለ አካል ዱዓ አድርገዋል ነብዩ አለይሂ ሰላቱ ወሰላም ክልክል ነው ማለት አይደለም ግን እዛ ገብተን ሌላ ዱዓ ውስጥ እንዳንገባ ለራሱ ለጀናዛው ከሱ ጋር የተያያዘ ነገር ነው ዱዓው መከናወን ያለበት اذا صليتم على الميت በመይት ላይ ስትሰግዱ ስትጸልዩለት فاخلصوا له الدعاء ዱዓውን ጸሎቱን ለሱ ብቻ ፍጹም ጥርት ያለ ለሱ ብቻ አድርጉለት ይላሉ ነብዩ አለይሂ ሰላቱ ወሰላም رواه ابو داود وصححه ابن حبان ዘግቦታል فاخلصوا له ነው ዱዓ ከተባለ ዱዓ አድርጉ ተብለናል። አዎ ዱዓ አድርጉ። ምን አይነት ዱዓ እናድርግ? የትኛውን ዱዓ ብናደርግ ነው አውለው ከነብዩ የመጡ ዱዓዎችን ብናደርግ ነው አይደል የሚሻለው? ግን ዝም ብላችሁ ዱዓ አድርጉ ነው የተባለው። ማንኛውም ይቻላል ማለት ነው። ከዚህ የምናገኝ ማንኛውም ዱዓ ይቻላል፣ የራሳችንም የነብዩ ወላኪን አውለው የትኛው ብናደርገው ነው ከነብዩ የተወረሱትን የተወሰዱትና የተገኙትን ዱዓዎች ማድረጉ አውላ ነው። ከዛው ከነብዩ ዱዓዎች ውስጥ ደግሞ የትኛው በጣም ሙቀደም ይሆናል? ሰነዱ በጣም ጠንካራ የሆነው አሁን ረዋሁ ሙስሊም ይያን ሁለቱ ዘገባዎች ማለት ነው። የማሊክ ኢብኑ አውፍና የአቢ ሁረይራ ሁለቱም ጃሚዕ ጃሚዕ የሆኑ ዱዓዎች ናቸው። ጠቅላይ የሆኑ ዱዓዎች ሁሉን አቀፍ የሆኑ ማለት ነው። እነዚህ ይቀደማሉ። እነዚህ ሸምዱ በቃ ሌላውን ባትችሉ እነዚህን ሁለቱን ሸምዱ ለመቅራት ማለት ነው። ተግባባን አይደል? ሁለቱ በጣም አሷህ ስለሆኑ በሰነድ በኩልም እነዚህ ጠንካራዎች ናቸው ከነዚህ ውጭ ነብዩ አላደረጉም አለ ሞልቷል ሌላም ዱዓ ግን እነዚህ አሷህ ናቸው ግልጽ ነው ተግባብተናል وعن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم قال النبي عليه الصلاه والسلام እንዲህ ብለዋል ሲቅጥ ማለት በጣም ህፃን ልጅ የአመት ልጅ ወይ ደግሞ በውርጃ የሞተ ልጅ ሲሞት እሱ ላይ ሶላተል ጀናዛ ሲሰገድ ህፃን ልጅ ላይ ዱዓውን የምናደርገው ለነማን ነው እሱ ወንጀል ስለሌለበት ለቤተሰቦቹ ነው ይህም የነብዩ የራሳቸው ዱዓ አለ ዱዓ አለ اللهم اجعله فرطا سلفا وبخرا لوالديه اللهم شكل به موازينهما أيام جنة وأعظم أجورهما واجعله في كفالة إبراهيم የእናትና አባቱን ሚዛን እንዳደፋና እንትን እንድን እንዲከብድ አድርግላቸው አጅራቸውን ከፍ አድርግላቸው ለነሱ ተቀዳሚ ድልብ አድርግላቸው ላባለ እናቱ ብለን እናደርጋለን ማለት ነው። ምንም ወንጀል የለበትም ሱሳን ስለሆነ። ያም አራሱ ከነብዩ ከያዘ ዱዓ አለ። የተለያዩ ዱዓዎች ብዙ ስላሉ ለመጠቆም ፈልጌ ነው። ታነባላችሁ ቦታው ላይ እየገባችሁ። ወአን አቢ ሁረይራ ረዲየላሁ ተዓላ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ነብዩ ዐለይሂ ሰላቱ ወሰላም ይላሉ። አቡ ሁረይራ በዘገቡት ሐዲስ አስሪዑ ቢልጀናዛ በጀናዛ ፍጠኑ አሉ ነብዩ ዐለይሂ ሰላቱ ወሰላም። አስሪዑ ፍጠኑ ቢልጀናዛ ጀናዛን ለመቅበር ወይንም ወደ መቃብር ለመውሰድ ፍጠኑ። ፈኢን ሷሊሃ መልካም ከሆነች መልካም ሰሪ ከሆነች ጀናዛዋ ማለት ይዛችኋት የምትሄዱት ጾታ ወንድም ይሁን ሴት ጀናዛ በሚለው ጾታውን አይደለም ያዩት። ጀናዛ የሚለው ሙአነስ ነው። ሙአነስ ማለት ደግሞ ጾታው እሷ ነው የሚባለው። ጀናዛ የወንድም ሊሆን ይችላል፣ የትልቅ አዛውንትም ሊሆን ይችላል፣ የሴትም ሊሆን ይችላል። አስሩድ ጀናዛ ጀናዛዋን አፍጥኗል። የወንድም ይሁን የሴት ጾታ አይደለም የታየው። አስሩ ቢል ጀናዛ ጀናዛዋን ይዛችሁ ፈጠን በሉ። ፈኢንተኩ ከሆነች ሷሊሐተን መልካም ሰሪ ከሆነች ጀናዛዋ ይዛችሁ መፍጠናችሁ ጥሩ ነው። ለምን ፈኸይሩን መልካም ነው። ተቀድሙና ኢለይ የምታደርሱላትና የምትወስዱበት ዓለም መልካም ዓለም ይወሰዳችኋል ነው። ቶሎ ከስራው አገናኟል። ቶሎ ጥሩ መልካም ነገሯን ትመልከት፣ ትደሰት፣ ሄዳ አፍጥኗል። ፈኢንተኩ ከሆነ ሷሊሐተን መልካም ሰሪ ከሆነች ጀናዛ ይዛችኋት የምትሰጥሙ ፈኸይሩን መልካም ነገር ነው ምኑ ትቀድሙነሃ ኢለይ የምትወስዱባት ቦታ ወይንም የምትወስዱላት የምታቀርቡለት ነገር መልካም ነገር ነው የሚጠብቃት ነገር ማለት ነው የምታደርሱባት አካል ወኢንተኩ ከሆነች ደግሞ ሲዋ ዛሊክ ከዚህ ውጭ ከምን ውጭ ከሆነች ሷሊህ ካልሆነች መጥፎ ወንጀለኛ ከሆነች ማለት ነው መጥፎ ወንጀለኛ ከሆነች ደግሞ ፈሸሩን መጥፎ ነገር አደጋ ነው በጣም መጥፎ ነገር ነው ተضعونه የምትገላገሉት አርቃሪኩም ከጫንቃችሁ ላይ ካንገታችሁ ላይ ከተከሻችሁ ላይ የምትገላገሉት አደጋ ነው። ለማንኛውም ፍጠኑ፣ ለሁለቱም ጊዜ ይጠቅማሉ ማለት ነው። ኸይረኛ ከሆነች እናንተ የምትወስዱባትና የምታደርሱበት ዓለም ኸይር ስለሆነ የሚጠብቃት ቶሎ ከኸይሩ አገናኝ ማለት አሁንም ፍጠኑ። መጥፎ ከሆነች እናንተ ትገላገሏታላችሁ። ሁለቱም መፍጠን አለባቸው። ገብቷችኋል? አስሪዑ ፈጠኑ ቢልጀናዛ ጀናዛውን ቶሎ አፍጥኑት ወደ መቃብር ስትወስዱ ፈኢን ተኩ ሷሊሐ መልካም ከሆነ ፈኸይሩን ቱቀድሙና ኢለይ ፈኸይሩን መልካም ነገር ነው ቱቀድሙናሃ ኢለይ የምታደርሱባት ቦታ ወይንም የምታደርሱባት ሁኔታ ለሷ ጥሩ ነው ከኸይሯ ጋር አገናኘዋል ወኢን ተኩ ከሆነች ደግሞ ሲዋ ከዚህ ውጪ ከሆነች መጥፎ ሰሪ ከሆነች ይቺ ጀናዛ ፈሸሩን መጥፎ ነገር ነው እሱ ራሱ ጀናዛው መጥፎ ነው ተዱዑ ነው የምትገላገሉት መጥፎ ነገር ነው ተዱዑ ነው የምታስቀምጡት የምትገላገሉት ማለት ነው ከምናችሁ ላይ አሪቃቢኩም ከጫንቃችሁ ከአንገታችሁ ላይ የምትገላገሉት መጥፎ ነገር ነው ቶሎ አድርሱት ለማንኛውም በሁለቱም ጊዜ ጥሩ ነገር ነው እስራ የሚባለው ነገር ጀናዛውን ይዞ መረጡ ነው ወይ ላ አይደለም ለይሰል ኸበስ በሌል እርምጃን ፈጠን ማድረግ ማለት እንጂ እንትን ሶምሶማ መሮጥ ማለት አይደለም ብለዋል። ወላኪን እዚህ ላይ መሐመድ ኢብኑ ሐዝም ተሸዘ መሐመድ ኢብኑ ሐዝም የሆነ ወጣ ያለ ነገር ነው እዚህ ላይ የሄዱት እሳቸው ዋሂርይ ስለሆኑ ፈጠኑ ተብሏል፣ ይዛችሁ መሮጥ አለባችሁ ብለዋል። ዛሂርይ ናቸው ብዛት ማለት ጥቅሱ ጋር በቃ direct አፍጥኑ ተብሏል፣ ፍጠኑ የተባለውን ነገር መሰራት አለበት ነው። ወላኪን ሻደን የሳቸው አባባል እዚህ ቦታ ላይ ደግሞ ጀናዛን ይዞ መስቀል ማለት መሮጥ ብቻ አይደለም፣ ወይም ደግሞ ትከሻ ላይ ከወጣ በኋላ ብቻ አይደለም። እስራእ ማለት ቶሎ ጀናዛውን አጥቦ ቶሎ ከፍኑ ቶሎ ለቀብር ማዘጋጀት ማለት ነው። ያንን ሁሉ ያካትታል። መቃብር ቦታ ላይ ደግሞ መሄድ ከጀመርን በኋላ ቶሎ ፈጠን ብለን ይዘን መሄድ አለበት ማለት ሰዎችን ተከታዮችን በማያስቸግር መልኩ እርምጃችንን ፈጠን ማድረጉ አዳ ሱና ነው ሱና ነው። እርምጃን ፈጠን ማድረጉ አንዳንድ ቦታዎች ላይ እነብዩ ቀይም በጣም ቢድዓ የሚባል የሚሰራ ነገር አለ ብለዋል። ይሄ ወታደራዊ አካሄድ ምናምን እያሳረፉ ትንሽ ቆም እያሉ ምናምን እሱም በጣም ክልክል ነው። አዲህ ቢድዓቱን ወተሸብሁም ቢልኩፋር ኩፋሮች ጋር መነሳት ነው። ይዘን ቀጥ ብለን እዛው ድረስ መሄድ እንጂ መካከል ላይ ቆም እያሉ ትንሽ ረጋ እያሉ ምን እየተጠባበቁ ምናምን አጀቡን ለማንዛት Mm-hmm. ማስቀመጥ ይቻላል። እሱም ሙጀማዕ አልፈቅህ የሚባሉት ወይም ከባይ ሀያቱ ኪባር ዑለማ የሰጡት ፈትዋ አለ። ምን አጅል ልጂናእያ ይላሉ ማለት የሞተው በገዳይ በሆነ ነገር ከሆነ ወይንም ደግሞ አገሩ ካልታወቀ በተለይ እንትን አስከሬኑን ማድረቂያ ቦታ ካለ ማስቀመጥ ይቻላል። ይፈነዳል ተብሎ እንትን እስካልተፈራ ድረስ ችግር የለም፣ ማቆየት ይቻላል። ማድረቂያ ቦታ አስገብቶ ማቆየት ይቻላል። ቤተሰብ ውስጥ ከሚገኝ ወይንም ደግሞ የሞተው በአደጋ በሆነ አደጋ ከሆነ ገዳዩ እንዲታወቅ ተብሎ የተለያየ ነገር ካለ ችግር የለም ማቆየት ይቻላል ብለዋል። ይህን ፈትዋ ሰጥተዋል። አያቱ ኪባር ዑለማ ፈትዋ ተሰጥቶበታል። ይቻላል ጅናኢ የተገደለ በወንጀል የተገደለ ከሆነ ማለት ነው። ሰው ነው። አዎ ገብቶኛል። አስሩ ቢል ጀናዛ ማለት አንደኛ ከተሸከምክ በኋላ ይዘህ ነው አይደል እሱ ብቻ አይደለም ብዬ ካልኩት ላይ ነው ሲወል ሰዱ ጥያቄው ምን ቶሎ ከፍኖ ቶሎ ሰግዶ ቶሎ ወደ መቃብር መሸኘት ከሚለው ውስጥ ለአጋጣሚ ማድረቂያ ቦታ ቢያስቀምጡት ለህክምና ለተለያየ ነገር ምን አጅል ጂናኢያ የተፈጠረውን ነገር ማቆየት ይቻላል ብለዋል ዑለማዎች። ለምሳሌ በወንጀል የተገደለ ሰው ካለ ቶሎ ታጥሞ ቶሎ ይቀበር አይባልም። ነገሩ እስከሚጣራ ድረስ በምንድነው ሰበቡ ምክንያቱ ምንድነው ወይንም ደግሞ የተለያየ ህክምና እንትን ምርመራ ሊደረግለት ይችላል። በዛ ምክንያት ሊዘገይ ችግር የለም። አይደል? እሱ ከእንትን እንትን ቤተሰብ እስከሚመጣ ድረስ መዘግየት ችግር የለም። ወላኪን አንድ ቀን ሁለት ቀን አስከሬኑ አደጋ ይደርስበታል የሚባል እሱ አይፈቀደም ቶሎ ማድረስ ቤተሰብ እስከሚመጣ ድረስ ቅርብ ከሆኑ ግን እስከሚመጣ ራሱ መጠበቅ አለ መጠበቅ አለ አላ ከቤተሰብ ጋር ለማድረስ ይቻላል። ወደ ቀብር ቦታ ወደ ቀብር በመኪና አዎ ሲሄድ እኮ በመኪና እኮ ነው የሚሄድ። አይ ማለት እንደ አካባቢ ሁኔታ ይሆናል። ለምሳሌ አነስተኛ ሰፈር ውስጥ በእግር የሚካሄድ ከሆነ አዲስ አበባ ላይ በእግር እስከ ሰላም መቃብር ይሄድ ብትባል ከመካከል ሀገር የማይመች ነገር ነው። አይሆንም። በመኪና መሄድ ግድ ነው፣ የማይቀር ነገር ነው። እንደሁም እንደ አካባቢ ማስኬድ በመኪና ማስኬድ አይቻልም ማለት አይደለም። እዛኛውም ቦታ ላይ ይቻላል። وعنه وعن ابي هريره قال قال رسول الله صلى الله عليه وسلم መን ሸሂደል ጀናዘተ ጀናዛ ቦታ የተሳተፈ አካል ይላሉ። እሺ በጣም ጥሩ ነገር መስራት ያለብን ነገር ነው። ስሙማ በትክክል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ብለዋል አሉ። አቡ ሁረይራ ናቸው ያሉት። ምን አሉ የአላህ መላእክተኛ? መን ሸሂደል ጀናዘተ ጀናዛ የተሳተፈ ጀናዛ አለበት ቦታ የተሳተፈ አካል ሀታ ይሰሊ አለይሃ ሊሰግድባት አው ሀታ ይሶላ አለይሃ እስከሚሰግድባት በሁለቱም ይቻላል ይሶላ አለይሃ ሙገየረ ሲጋ ወይንም passive form አድርጋችሁ ሀታ ይሶላ አለይሃ እስከሚሰገድባት ሀታ ይሶሊ ብላችሁ በኪስራ ከቀራችሁ ደግሞ ሀታ ይሶሊ አለይሃ እስከሚሰግድባት ድረስ እሱ አብሮ ከሰጋጆች ጋር ይቻላል። active አድርጋችሁ ይሶሊ፣ passive አድርጋችሁ ይሶላ፣ ሁለቱም ማለት ነው። ሀታ ይሶላ አለይሃ እስከሚሰገድባት እዛ ከተሳተፈ ፈለሁ ቂራት አንድ ቂራት አጅራለሁ፣ አንድ ቂራት አጅራለሁ። عند كراب عند كراب ومن شهدها يتساعد تفدك مو حتى تدفن اسكمت تكبر درس الزابو ولا عبروه يقول فله كرابان قلت كراب دموز قلت كراب ሁለት ቅራ ቂለ ተባሉን ነብዩ አለይሂ ሰላቱ ወሰለም ወመል ቂራጣን ሁለት ቂራት ማለት ምን ማለት ነው ያ ረሱላህ አሏቸው ቂራት ማለት የእንትን መስፈሪያ ምናምን ነገር አይደለም ካራት የሚባል 24 ካራት ምናምን የሚባል ነገር አላችሁ ይባል እንደዚህ አይነት ቂራቱን ከዛ የተያዘ ነው 18 ካራት 24 ካራት የራሳቸው ሚዛን የጥራት መለኪያ ብቻ ሳይሆን የመጠን መለኪያ ይሆናል ያን ያክል ያገኛል ወመል ቂራጣን ሁለት ቂራጥ ማለት ምን ማለት ነው ያ ረሱላህ አሏቸው ቃል ምስሉ ልጀበለይን አልዓዚመይን ምስሉ እንደ ሁለት ተራራ ያክላል አልዓዚመይን ግዙፍ ግዙፍ ሁለት ተራራዎች ያክላል አሉ እኛ የምናውቀው ይሄ ቂራጥ አይደለም ማለት ነው ይሄ በግራም በኪሎ ግራም የሚለካው ሳይሆን ሁለት ግዙፍ ግዙፍ ተራሮችን ያክላል አሉ ሁለት ቂራጥ የሚባለው አንድ ቅራት አንድ ግዙፍ ተራራ ያክላል፣ ሌላው ቅራት አንድ ግዙፍ ተራራ ያክላል። ስለዚህ እስከምትሰገድ የቆየ ምን ያክል ያገኛል? አንድ ቂራት እስከምትቀበረ ቆየ ሁለት ቂራት ሁለት ቂራት ማለት ደግሞ ትንሽ እፍኝ ወይንም ደግሞ የተወሰነ ኪሎ ግራም ማለት ሳይሆን ወመል ወመን ቂራጧን ብለው ሲጠይቋቸው እነሱም እኮ ቂራት ማለት በጣም ትንሽ ጁዝእ ናትና ነው ሬቻ ጁዝናት በጣም ትንሽ ነው እንዳይመስላችሁ እናንተ የምታውቁት ቂራት ሳይሆን قراءت مالت مثل الجبلين خلت تفراروشين يكلال العظيمتين العظيمين خلت قزف قزف تراروشين يكلال وفي رواية دهو مثل جبل احود ملال يأهود ترارا اني اخفلو خلت قراءت اجريا جنيال مالت نوالو نبي عليه الصلاة والسلام حديث متفق علينا ولمسلم مسلم زند تزقبال من امن حتى طباعة اللحد اللحدوس اسكمت تقبع دهت يقوي الزابو تولي ለሕድ ውስጥ ጀናዛው ለሕድ ውስጥ እስከሚያስገቡ ድረስ ቦታው ላይ የቆየ እስከሚሰገድበት አብሮ ተከተለ። በመቃብር ቦታ ሄደ አብሮ ሲቀብር ለሕድ እስከሚገባ ድረስ የቆየ ሰው ይህ ሁሉ እኮ ቅስቀሳ ነው። ጀናዛችንን ተጋግዘን ተረዳድተን ቦታው ላይ ሁላችንም በመሳተፍ እንድንቀብር እኮ ማነሳሻ እኮ ነው። ይህ አይነት አጅር አለው ማለት ቀላል አጅር አይደለም። ሀታ ጡባ እስከሚያስቀምጧት ድረስ ሲላህዲ እለህድ ውስጥ እስከሚያስቀምጧት ድረስ የቆየ ሰው ሁለት ቅራጥ ያገኛል ብለዋል ነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም ወለል ቡኻሪ ለቡኻሪ በሌላ ዘገባ መን ተቢአ ጀናዘተ ሙስሊሚን መን ተቢአ የተከተለ ጀናዘተ ሙስሊሚን የሙስሊምን ጀናዛ ኢማንን በአላህ አምኖ በአላህ አምኖ በአላህ አምኖ ምን ማለት በአላህ አምኖ አጅሩን ይከፍለኛል ብሎ ተማምኖ ወህቲሳበን ለአጅር ብሎ ሰውየው እንዳይውሻ ሳይሆን አይ የወንድሜ ሞት ጊዜ መጥቷል ልሂድለት፣ የአክስቴ ጊዜ እኮ ደርሶኛል ልሂድለት፣ የእናቴ ጊዜ መጥቷል ሳይሆን በቃ ሙስሊም ስለሆነ ብቻ ነው። አንደኛ ጥሩ ነው ማለት social life ለማገናኘት ውስጣችን የሆነ ነገር ይኖራል። ግን ከዛ ጋር ሊላሂ ተዓላ የሚል ውስጣችን መኖር አለበት። እንደው አባቴ እኮ የሞተ ጊዜ እኔ ጋር መጥቷል የሚልን ይችን እሳቤ ብቻ ይዘን መሄድ የለብንም። ለዛ ነው እቺ ሸርጥ የመጣቸው መንተቢ አጀናዘተ የሙስሊምን ጀናዛ የተከተለ ኢማንን አላህ ይሰጠኛል አጅር ይከፍለኛል ብሎ አምኖ ወህቲሳበን ለአጅር ብሎ እህቲሳብ ማለት አጅር ፈልጎ አጅር ፈልጉ። የኋለኛው አጅር ይሰጠኛል ጌታዬ ቃሉን አያፈርስም። ወህቲሳበን ለአጅር ብሎ ከሆነ የተከተለው ወካለ ማአሁ ከጀናዛው ጋር ከቆየ ሐታ ይሰላ አለይሃ እስከምትሰገድባት ድረስ እዛ ቦታ ላይ ከቆየ አው ሐታ ይሰለ አለይሃ ሊሰግድባት ይባላል። ተዕሊልያም አድርገውታል፣ ጋያም አድርገውታል። ሁለቱም ይሆናል። ሐታ ሚን አጅሊ አይሶል አለ ሊሰግድ ከሆነ ቦታው ላይ የቆየው አንድ ወይ ሐታ ደግሞ እስከ የሚለውን ትይዛለች። ሐታ ይሶል አለ እስከሚሰገድባት ድረስ የጊዜ መለኪያ ስትሆን ማለት ነው። ሐታ ወይንም ሚን አጅሊ ብሎ ለዚህ ብሎ ከቆየ ይሰል አለ ሊሰግድባት እከሌን እንዳገኘው ቀብር ከቀብር በኋላ ከኔ ጋር እንድንገናኝ ዘመዴ ከሩቅ ቦታ ይመጣ ስላለ እሱን ላገኝ ብሎ ካልሆነ የቆየ ቦታው ላይ ሐታ ይሶል አለህ ሊሰግድባት ቦታው ላይ ከቆየ አለ ወይም ደግሞ ሐታ ይሶል አለህ እስከሚሰገድባት ድረስ ከቆየ ወይፍረገ እስከሚጠናቀቅ ድረስ ምን ደፍኒሃ ተቀብራ ቀብሩ እስከሚጠናቀቅ ድረስ ቦታው ላይ ከቆየ فإنه ይሰው يرجع ይመለሳል ወደ ቤቱ ቢቂራጠይን ሁለት ቂራጥ አጅሪዞ ይመለሳል ሁለት ቂራጥ ሁለት ቂራጥ ሁሉ ቂራጢን እያንዳንዱ ቂራጥ ምስሉ ጀበል ኡሁድ የኡሁድን ተራራ ያካክላል አሉ ላይኛው ሙተፈቅ አለዩ ሐዲስ ላይ ምን ነበር ያሉት ምስሉ ጀበለይኒ አልዓዚመይኒ ነበር ያሉት ሁለት ግዙፍ ግዙፍ ተራሮችን ሁለት ግዙፍ ተራሮችን የሚያክል አጅር ያገኛል ነበር ያሉት። አሁን ደግሞ ምስሉ ጀበል ኡሁድ የአንዱ ቂራት በአንድ በጀበል ኡሁድ የሚለካ ከሆነ ሁለቱ ቂራት ሁለት ጀበል ኡሁድን የሚያካክል ማለት ነው። ምስሉ ጀበለይን አልዓዚመይን ያለውን ይይዛል፣ ችግር የለም። ይሄ ሰንሰለታማ ተራራ ነው ማለት ጀበሉ ኡሁድ ጊዜ ማንኛውም ቦታ ላይ ነብዩ አለይሂ ሰላቱ ወሰለም ምሳሌ እያደረጉ የአጅር መለኪያ አድርገውታል። ይሄን አውቃለን አይደል? ሁልጊዜ ኡሁድን ተራራ ኡሁድ ተራራ የኡሁድ ተራራ ክብር አለው። በምን በግዝፈቱም ዓለም ተወዳዳሪ የለውም። እና ኤቨረስትን ራሱ ይበልጣቸዋል። በምን በቁመት ሳይሆን ቁመቱ ሳይሆን ሰንሰለታማ ተራራ ነው። እንዳለ መካከለኛው ምስራቅን እስከ ኢራቅ border ድረስ እስከ ኢራን ጫፍ ድረስ የሚሄድ ነው። ሰንሰለታማ ተራራ ነው። zigzag እየመጣ ይሄዳል። አንድ ሁለተኛ አዘም አለው አላህ ዘንድ የኡሁድ ላይ የተደረገው ታላቁ ዘመቻ አለ አይደል? በእስላም ይታወቀና ሀምዛ ተቀብረውበታል። ታላቁ እስላማዊ ጅሃድ ተደርጎበታል። እናም ነብዩ አለይሂ ሰላቱ ወሰለም ከተቡክ ሲመለሱ መዲና ጫፍ ላይ ሲደርሱ አዲህ ጧባ አያችኋት? እቺ እኮ ከተማ ናት። የኔ መዲና ናት፣ የኔ ከተማ ናት። ወሃዛ ጀበሉ ኡሁድ፣ ይሄ ደግሞ የኡሁድ ተራራ ነው። ጀበሉን ዩሂቡነ ወኑሂቡ፣ ይህ ተራራ እንወደዋለን እሱም ይወደናል አሉ። ተራራው ነብዩን ይወዳል፣ ነብዩን ይወዱታል። በጣም ክብር አለው ማለት ነው። ከሌሎች ተራራ ጋር አይወዳደርም። ማዕነውየን ሒስየን ሒስየን ወሲርየን በሚስጥርም በግልጽም በሁለቱም ግዙፍ ነው የተራራ example መሆን ይችላል ማለት ነው። በሁለቱም ማዕናዊየንም ክብር ያለው ማንም ተራራ ጋር አይወዳደርም። ተጓፋን እና ይህን ሐዲስ አብደላህ ብን ዑመር ሰምቶ ከአቡ ሁረይራ ሰምቶ አይሻ ጋር ሄደ አይሻ ጋር ሄደ ያ አይሻ አላት አሐቁን ማ የቁልሁ አቡ ሁረይራ አቡ ሁረይራ የሚለው እውነት ነው አላት ምን ነቢዩ አለይሂ ሰላቱ ወሰላም አንድ ጀናዛን የሙስሊምን ጀናዛ የተከተለ ሰው አንድ ቂራጥ ያገኛል እስከሚሰገድበት ድረስ ይቆያ አንድ ቂራት ያገኛል ተቀብሮ እስከሚያልቅ ደግሞ የጠበቀው ሁለት ቂራት ያገኛል የሚለው አቡ ሁረይራ እውነትን ነው ፈደቀ አቡ ሁረይራ አዎ አቡ ሁረይራ እውነትን ነው ነብዩ ብለዋል አለችው አላህ አላህ ቀድ ቀድ አፍረጥና አው ከሲርና ቀራሪጦ ከሲራ ብዙ ቂራቶችን አባክነናል እስከዛሬ ከዛሬ ብዙ ቂራት አባክነናል ብዙ ቂራት አባክነናል ማለት ወይ ሰግዶ ብቻ ነበር የሚመለሰውና ነው ሀታ ይፍረገን እንደፍያ መሰበቅ አለ ሌላ ቅራጥ ለማግኘት ማለት ነው። እሱ የመጀመሪያው ብቻ ነው የሚያውቀው። ስለዚህ ሁለት ቅራጥ ነው ያለው። አቤት የቀበረውም ሲቀበር የጠበቀውም ያ ሁለት ቅራጥ አለ። ሁሉም ሁለት ቅራጥ አለ። የዚህ ለጊዜው እንደገና ደግሞ አፈር የገፋውና ቆሞ የሚመለከተው እኩል አይደለም። ያ ራሱ የሚያለያያቸው ነገር አለ። ወላኪን በመጠበቃቸው ሁለት ቂራት ይገኛል። ሁለት ቂራት አለ። ከዛ ድረስ ሁለት ቂራት በሚባለው ይገናኛል። ይሄን አፈር በጣም የሚቆፍ የሚለፋ ሰው እኮ አለ መቃብሩ ላይ በጣም የሚለፋ ሰው አለ። እሱና ዝም ብሎ በእጁ የማይነካ አለ። ብዛት ቀሪያ ሰው አይሰራም አይደል? ቦታው ላይ ዝም ብሎ ቆሞ ወይ ለመቅራት ይቆማል እንጂ እንዛ አፈር ምናምን ነገር አይጎሽም። እነሱ ናቸው የሚሰሩት ብዛት ያን ላይ ቆመውና እዛ የሚሰራው ሰው እኩል ነው የሚያገኘው አበደን አይደለም። ስለዚህ ሁላችንም መውረድ እንትን ለማለት ሀጅ ካየ ነው እሱ ነው ማለት አይደለም። ሰራና አልሰራም እኩል አይደለም ወላኪን እዛ ድረስ በመቆየቱ ሁሉም ሼክ ሁለት ሁለት ቅራት ያገኛል وعن سالم عن أبي كسالم عن أبي سالم كعباس زنو سالم مالت أبو عبد الله أو أبو عمر سالم بن عبد الله بن عمر بن الخطاب يا عبد الله بن عمر لجنو سالم من مدارو من سادات التابعين كتابعي ታላላቅ አለቆች ነው ወአያኔ ዑለማኢህም ምርጥ ከሆኑ ሊቃውንቶች ውስጥ ይመደባል አሐዱ ፉቃሃ ሰብዓ ከሰባቱ ከመዲና ፈቂህ ከሚባሉት እጅግ ሊቃውንቶች ከሚባሉት ውስጥ አንደኛው ነው ከሰባቱ አልፉቃሃው ሰብዓ ይባላሉ። ከነሱ ውስጥ አንዱ ነው ሳሊም የአብደላህ ልጅ ካነ ሰብተን እጅግ በጣም ሰብት ነበረ ማለት ያገኛቸው ዕልም ላይ በጣም ጠንካራና ሰርተ አለው። ዓሊመን አዋቂ ነበር። ፋዲለን ታላቅ ሰው ነበር። የሽበሁ አባሁ ፊል ሁዳ በመመሪያና ወሰን በጽናት በኩል በሱናው ላይ ባለው ጥንካሬ ከአባቱ ጋር ይመሳሰላል። አብደላህ ብን ዑመር ማለት ነው። مات في ذي القعدة وذي الحجة سنة بمتو سجست عامة هجران يموتو ثالث يا عبد الله ابن عمر لي يا عمر بن الخطاب يلج لج مالك ثالث أنه رأى النبي صلى الله عليه وسلم نبي إنا قرال الثالث ከአባቱ ይዞ ነው። አባቱ ሰሃቢይ ነው አብደላህ ኢብኑ ዑመር አነሁ አብደላህ ኢብኑ ዑመር ራአ አንነብይ ሰለላሁ ዐለይሂ ወሰለም ነብዩን አያቸው ወአባ በክርን ወዑመረ አቡበክርንም ዑመርንም እንዳያቸው ይናገራል። የምሹነ ሲጓዙ አማመል ጀናዛ ከጀናዛ ፊት ሲሄዱ ጀናዛው ከኋላ እየተከተለ እነሱ በግራቸው ፊት ሙሻተን ማለት የምሹነ ሲጓዙ በግር ነው። የምሹነ መሺ ማለት ለይሰ ቢሰያራ ለይሰ ቢሰያራ በመኪናም አይደለም ወላ ቢል አልጀመል በግመልም አይደለም ወላ ቢል በግል በበቅሎም ወላ ቢል ፈረስም አይደለም የምሹነ አማመል ጀናዛ ከጀናዛ ፊት ለፊት ሲሄዱ ሲጓዙ አይቻለሁ ብሎ አባቴ ነግሮኛል ብሎ ሳሊም ለኛ እየነገረ ነው የአብደላህ ብን ዑመር ነብዩንም አይቻቸዋለሁ አባበክርንም አይቻለሁ ዑመርንም አይቻለሁ የምሹነ ሲጓዙ አማመል ጀናዛ ከጀናዛው ፊት ለፊት ወደ መቃብር ቦታ ሲኬድ ማለት ነው ከጀናዛው ፊት ለፊት አብሮ ይኬዳል ምክንያቱም እና رواه الخمسة አምስቱም ዘግበውታል وصحاب ابن حبان ابن حبان صحيح ነው ብሏል وأعله النسائي نسائي حديث በሽተኛነት አለው ይላሉ وطائفة بالإرسال ሌሎች ጧኢፋዎች ደግሞ ሐዲሱ ሙርሰል ነው ይላሉ ولكن معمولون ቢሰራበታል እና ጠንካራም ነው በሌላ ይደገፋል በሌላ ተደግፏል ስለዚህ አማመል ጀናዛ ነው የሚከደው ምን ይላሉ? ለአለው ለምን ይህንን ነገር ሊያደርጉ ቻሉ ሲባል ሙሻቶቹ ወይንም ፊት የሚሄዱት ምኖች ናቸው? ሸፊዕ ናቸው። ጀናዛው ደግሞ መሽፉዕ ለሁ ነው። በእግራቸው እየተጓዙ ያሉት አስታራቂዎች ናቸው። ጀናዛው ደግሞ እርቅ የሚፈልግለት አካል ነው። አስታራቂ ነው። ፊት መሆን ያለበት ከሚታረቀው አካል ለአለው ለዚህ ሊሆን ይችላል። አለው ለዚህ ሊሆን ይችላል። ወላኪን አልዑለማ ምን ይላሉ? በእንትን በእንሰሳ ጋልቦ የሚሄድ በመኪና የሚሄድ ካለ ከጀናዛ ፊት ለፊት ባለመሄዱ ላይ የዑለማ አንድም ኺላፍ የለም። ከኋላ መከተል አለበት። ከጀናዛው ኋላ ነው መሆን ያለበት። ማን እንሰሳ የሚጠቀም መኪና የሚጠቀም ሳይክል የሚጠቀም ካለ ከኋላ ይሁን ከጀናዛው ኋላ በእግሩ የሚጓዝ ደግሞ ከፊት መሄዱ ሙስተሐብ ይወደዳል። ከቀኝም መሆን ይችላል፣ ከግራም መሆን ይቻላል፣ ከኋላም መሆን ይቻላል። ብቻ አብረን ከጀናዛው ጋር ይሄ ቀባሪ ነው የሚባል ስያሜ አብረን ማግኘት አለብን። መንገደኛ መምሰል የለብንም። ርቀን መጓዝ የለብንም ሱናውን ለማግኘት ከፊት መሄድ በእግሩ ለሚሄድ ከፊት ከጀናዛው ፊት መሄድ ማሻአላህ አትረዳዱ ማለት አይደለም። ያንኛው እየተጋገዝን ጀናዛውን እየተጋገዝን ይዘን ስንሄድ በመኪና ካልሆነ የሚሄዱ ሌሎቹ ከፊት ለፊት መሄድ ከፊቱ ማለት ነው። ከቀኝም ይቻላል፣ ከግራም በኩል ይቻላል፣ ከኋላም ይቻላል። ከፊት ሙስተሐብ አርገባችሁ ቶሎ መቀበር አለበት። ቶሎ አቋራጭ ካለመ ማሻአላህ አይ አይ አይ እንደዛ ጥሩ አይደለም። ከጀናዛው ጋር ነው አብሮ ነው ሱናውን ለማግኘት ከጀናዛው ጋር ነው አብረን ያለበት ሱናውን ለማግኘት ተግባባን። እግር በእግር የምንጓዝ ከሆነ ደግሞ ከጀናዛው ፊት መሄዳችን ምንድን ነው? ሱና ነው። ከቀኝም ከግራም ከኋላ መሆን ይቻላል፣ ችግር የለም። እንስሳ የተጠቀምን ከሆነ መኪና የተጠቀምን ከሆነ ከጀናዛው ኋላ መሆኑ ሙስተሐቡ በዛ ነው። በቃ ግልጽ ነው አይደል? አለ እንቀረዋለን እንቀረዋለን የለም መውሩስ አይደለም እሱ ማእሱር አይደለም እንቀረዋለን ኢንሻአላህ وعن أم عطية أم عطية رضي الله تعالى عنها قالت تلالك نهينا تكلكلنا لإن سيتوش عليك نهينا تكلكلنا عن اتباع الجنائز جنازان كمكتل تكلكلنا قل ولن يعزم علينا فنيا لي قرب يعني وستاني أتلالفت لا تكتلوا يمي بالنقر سيون أتكتلوا ليتبعنا لعله نبي كلكلوان ኡማ አጥያ ኑሂና ተከልክለናል አንኪባ አልጀናኢዝ ጀናዛን ከመከተልና ከመሸኘት አን ዚያረቲል ቁቡር የሚላል ሌላ ዘገባ ቀብርን ከመዘየት ተከልክለናል ወለም ዩዕዘም አለይና በእኛ ላይ ግን ቁርጥ ያለ ውሳኔ አልተላለፈብንም ማለት ከየት አገኘችው ለአለሁ የእሱ አረዳድ እንጂ ነብዩ ከልክለዋል ከልክለውናል አለች ወለም ዩዕዘም አለይና የሚለው የራሱ አባባል ነው ነብዩ ከልክለዋል። እሷ ግን ወለም ይዕዘም አለይና ቁርጥ ያለ ውሳኔ ያልተላለፈብንም ስትል ለአለው ከፊታቸው አንብባ ሊሆን ይችላል፣ ወይንም ደግሞ ካነጋገራቸው ካረፍተ ነገሩ ተረድታ ሊሆን ይችላል። የተለያየ ዑለማዎች ግንዛቤ ሰጥተዋል እዚህ ላይ። ስለዚህ ተከልክለዋል። ሴት ልጅ መሄዱ ክልክል ነው። በሐራምነት ዑለማዎችን ለምሳሌ ሶስቱ አኢማዎች ከረሃ ነው ነው የሚሉት ሶስቱ አኢማዎች ኢማሙ ሻፊዒ፣ ኢማሙ ማሊክ እና ኢማሙ አህመድ ሶስቱ ከራሃ ነው ይላሉ። ሴት ልጅ መኖሯ ይጠላል ይጠላል። ብታደርገው ትልቅ ሐረም ሰርታለች ማለት አይደለም። ብትከተል እክትላጥ ብቻ ይፈጠር እንጂ ተከተሉ መሄድ ይችላሉ ከኋላ ሊሉ ማለት ነው። ችግር የለም። ለምን ሲሏቸው መረጃ አለ። ምን ነብዩ አለይሂ ሰላቱ ወሰላም አንድ ጊዜ እየተጓዙ ወደ መቃብር ቦታ እየሄዱ እያለ ፈራአ ዑመሩን ኢምራአተን ዑመር አንድን ሴት አያል አንድ ሴት ሲያት አቺ አቺ አቺ ተቆጣ ጮኸባት ዑመር ትሩካሃ አሉ ነብዩ አለይሂ ሰላቱ ወሰላም ተዋት አትቆጣት አሉ እብኑ ማጂ የዘገቡት ሐዲስ ነው። እብኑ ማጂ የዘገቡት ሐዲስ ነው። ይችን ተጠቅመው እና ወለም ይዕዘን አለይና ያለውን የኡማ አጥያን ተጠቅመው ከረሃ ነው ባይኖሩ ይሻላል ጥሩ ነው አማራጩ አለመኖራቸው ነው አሉ። እንትና ደግሞ ከልክለዋል በጣም አቡ ሐኒፋ ወደ ሐራምነት ደረጃ ነው ያደረሱት። አዎ ክልክል ነው፣ በክልክልነቱ እንስማማለን። ክልክልነቱ ወደ ሐራምነት ደረጃ ይደርሳል አሉ። ማን አቡ ሐኒፋ ሶስቱ ከረሃ ነው ይቀላል ሲሉ አቡ ሐኒፋ ደግሞ ከራሃተ ተህሪም ነው ወደ ሐራምነት ደረጃ ይደርሳል አሉ። ለምን ሴቶች ቅለተ ሶብር አላቸው። በጣም ሶብር ላይ ያጥራቸዋል። ራሳቸውን አይቆጣጠሩም። አልቀሰው ሰው ሊያስለቅሱ ይችላል ያ ነገር ሊፈጠር ይችላል። እክትላጥ ሊመጣ ይችላል። ሁለተኛ ወለን ዘም አለይና የሚለውን ቃል ኡመ አጥያ ራሷናት የተናገረችው። ሻሪዑ ግን ታላቁ ነብይ አለይሂ ሰላቱ ወሰለም ከልከለዋል ከልከላቸው ሌላ ነገር እስካላገኘን ድረስ በተሐሊም ሊተረጎም ይችላል። እንደውም ሌላ ቦታ ለአንአላሁ ዙዋራቲል ቁቡር የሚል የተናገሩት አለ። የአላህ እርግማን ይረጋገጥ ወደ መቃብር የሚመላለሱ ሼቶችን ብለው ነብዩ አለይሂ ሰላቱ ወሰላም የተናገሩት ሌላ የተራገሙበት ሐዲስ አለ። ይህ ሁሉ ሰብስበን ወደ ሐራምነት ወደ ክልክልነት ደረጃ ያመጡታል። ሌላም አለ እዛው እብኑ ማጀ ዘገቡት ላይ ነብዩ አለይሂ ሰላቱ ወሰላም ሆነ እንትን እየተጓዙ እያለ ወደ መቃብር ቦታ የሆኑ ሴቶች ተቀምጠዋል لماذا ጀለስቱም ሆና ምን እየሰራችሁ ነው ሲሏቸው ጀለስና ነንተዚሩ ጀናዛ ጀናዛ እየጠበቅን ነው ከኋላ የሚመጣ ወደ መቃብር ልንሸኛሉ እርጅዕና ተመለሱ ወደ ቤታችሁ መእዙራትን ገይረ መእዙራት አሉ ወንጀለኞች ናቸው አጅር የላቸውም ተመለሱ ወደ ቤት አሏቸው ይህም እብኑ ማጀህ ናቸው ሰነዱ ضعيف ቢሆንም እንኳን በሌሎች ተጋብዞ ምን ደረጃ ይደርሳል ሴቶች ይከተላሉ ባይከተሉ ነው ጥሩ ለም ወደ حرام ደረጃ ነው ያደረሱት ሙሐዲሶች ልጆቹ እናየዋለን እንትን አለ ያን ማለት ኩንቱን አይቱኩም አንዚያረ ቁቡር መቃብርን ከመጎብኘት ከልክያችሁ ነበር ፈዙሩሃ አሁን ጎብኟት ፈኢና ትዘኪሩኩም አልአኺራ ወትዘሂዱኩም ፊሃ አው ትዘሂዱኩም ፊሃ እዛ አኺራ ላይ ስለ አኺራ ስለ ዱንያ ጋይድ ታደርጋቸዋለች አኺራን ታስታውሳቸዋለችና ዘይሩ ብለዋል ነብዩ አለይሂ ሰላቱ ወሰላም ይህን ደግሞ አቡ ሐኒፋ ምንድን ያደረጉት ወንዶችን የተመለከተ ብቻ ነው ብለዋል ምክንያቱም እንትኑ አረ አንተን አረብያውን ቨርቡን ብንመለከተው ዶሚኑ ውስጥ ያለው የወንዶችን የሚጠቁም ነው ኩንቱ ነሀይቱ ኩና አሉ እናንተ ወንዶችን ነሀይቱ ኩነ የወለዱ ለሴቶች ይሆን ነበር ፈዙሩሃ ፈዙሩሃ ሲሉ ለወንዶች ነው ትእዛዙም ራሱ ዶሚሩ ወንዶች ወንዶችን የተመለከተ ነው አሉ አቡ ሐኒፋ ሌሎች ደግሞ አአ እንደዛ ማለት አይደለም ለተቅሊል የመጣ ነው ምክንያቱም አቂሙ ሶላተ ሲባል ወንዶች አቁሙ ሶላትን ቀጥ አድርጉ ተብሏል ሴቶች ውስጥ ይገባሉና የራሳቸውን ኺላፍ አምጥተዋል لعن الله زوارات القبور يا ያለው حديث صحيح ስለሆነ በዚህ ሐዲስ ተደግፎ ሴቶች ቦታው ላይ ባይኖሩ በጣም ጥሩ ነው የሚለውን አውላ አድርገውታል። ዚያረተል ቁቡርና ራሱ ጀናዛን መሸኘት ይገናኛል። ይብሳን እንዳትሉ ገባችኋል? እንዳይቀላቀልባችሁ ይችላል። ለምን እንዴት ትሰግዳለህ? ካለ ትሰግዳለህ። መስጊድ ስግድ ትሰግዳለህ። መስጊድ ካልተሰገደማ አይሰግድም በቃ እክትላፍ እንዳይፈጠሩ እንዴት ይሰግዳሉ ወድቀን وعن ابي سعيد ان رسول الله صلى الله عليه وسلم كعبا سعيد تزجب حديث ነው ነብዩ አለይሂ ሰላቱ ወሰላም እንዳሉ اذا رايتم الجنازه جنازه ካያችሁ فقوموا قوموا ቀጥ በሉ فمن تبعها የተከተላት አካል فلا يجلس እንዳይቀመጥ حتى تضع እሷ እስከምትቀመጥ ድረስ እንዳይቀመጥ ብለዋል ነብዩ አለይሂ ሰላቱ ወሰላም ሐዲሱ ሙተፈቅ አለይህ ሐዲሱ ሙተፈቅ አለይህ اذا رايتم الجنازه جنازان ካያችሁ ማዕሱም ይሁን غير معصوم ማለት የካፊር የሚሆን የሙስሊም የሚሆን ጀናዛ ጀናዛ ነው በቃ ጀናዛ ነው ሞት የሚባል ነገር አለ ሞት የሚባል ነገር የሰው ልጅ እንደዚህ በሰው ልጅ ትከሻ እንዲሄድ ያደርጋል የሚባለውን ዓለም እንድናስታውስ የማንም ይሁን ጀናዛው ጀናዛ ብቻ ካያችሁ ፈቁሙ ቁሙ ተነሱ ከተቀመጣችሁበት ተነሱ ወይንም እየሄዳችሁ ካለ ቀጥ ብላችሁ አሳልፉ ፈመን ተቢአ እሷን ተከትሎ የሚሄድ ፈላ የጅልስ እንዳይቀመጥ ሀታ ሱባ እሷ ከመቀመጧ በፊት እንዳይቀመጥ ከመቃብሩ ቦታ ስንደርስ ጀናዛውን የያዙት ሰዎች ጀናዛውን ከነንትኑ ከናልጋው እስከሚያስቀምጡ ድረስ ቁጭ ቁጭ ማለት የለብንም ማለት ነው። ከሩቅ የመጣ ሰው የደከመው ሰው ሲቀር የማይችል መቆም የማይችል ሲቀር እንጂ ይላሉ። ወላኪን አልሐዲሱ መንሱኽ ነው የሚሉት ይህን ሐዲስ ይህን ሐዲስ መንሱኽ ነው ይላሉ ዑለማው። ለምን ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲስ ይተናገሩታል። ምን ይላሉ? አመረና ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ አዘውን ነበር ይላል ሷሐቢይ። ነብዩ አዘውን ነበር አነቁመ እንደማነረል ጀናዛ ጀናዛን ስናይ እንድንቆም አዘውን ነበር። ወላኪን ጀለሰ ነብዩ አለይሂ ሰላቱ ወሰለም ተቀምጠዋል ጀናዛ አይተው ወኡሚርና ቢልጁሉስ እኛም እንድንቀመጥ አዘውናል ብሏል በሌላ ማለት ነው ከተከለከለ በኋላ ስለሆነ ትእዛዙ የመጣው መቀመጥ አለ ማለት ነው ይሄኛው መንሱኽ ነው የሚሆነው ኢማም አህመድ እንዳሉት ነገር አለ ፈላ አዒድ መን ቃል የቆመን ሰው እኔ አላነውረው ወላ ወላ መንጀለስ ፈላ በእስ መንጀለስ የተቀመጠም ደግሞ ችግር የለበትም የቆመንም አይባ አልሰጠውም፣ የተቀመጠንም አይባ አልሰጠውም ይችላል። የፈለገ ይቀመጥ፣ ያልፈለገ ይሩ። ምክንያቱም ሁለት ሐዲሶች ስላሉ ይሄ ቁሙ ነው የሚለው። ከዚህ በኋላ ደግሞ ነብዩ አዘዙንና ጀናዛ ስታዩ ቁሙ ብለው ካዘዙን በኋላ ራሳቸው ጀናዛ አይተው ተቀመጡ፣ እኛንም እንድንቀመጥ አዘዙን አለ። ከክልከላ በኋላ ስለሆነ ይሄ ነገር የመጣው መቀመጥ አለ ማለት ነው። ይህ መንሱህ ነው የሚሆነ ሐዲስ ገባችሁ አልኳችሁ። ገብታችኋል? ነዋዊ ደግሞ ሙስተሐብ አድርገውታል። ኢማሙ ነው አልቅያሙ እንደ ሩእየቱል ጀናዛ ጀናዛን ያየ ጊዜ መቆም ሱና ነው ሙስተሐብ ነው ብሏል። እብኑ ተይሚያ ተቅዩድን ሼኹል እስላም እብኑ ተይሚያም ሙስተሐብ የሚለውን ይዘውታል። መንሱኽ ነው ብለን ጭራሽ ሁክሙን አንትን ባይሆን ዋጅብ አይደለም እንላለን። ነብዩ አለይሂ ሰላቱ ወሰለም ድሮ ሻዩ ይቆሙ ነበር። ቆሙ ብለው አዘው ነበር አይደል? አትቀመጡም ብለው ነበር። حرام ነበር መቀመጥ። ኋላ ላይ ራሳቸውም ተቀመጡ፣ እንድንቀመጥም አዘዙ። ይሄ ማለት ምንድነው ማለት ነው? ከዋጅብነት ወደ ምንነት ይመጣል፣ ወደ ሙስተሐብነት ዝቅ ይላል የሚለውን ተቀብለዋል። ነውይና رحمه الله عليه امام احمد قلت አህመድ ሁለቱንም እኔ على አላወግዝም የቆመንም አላውቅም ሁለቱንም ብለዋል። ለሁለቱም ሐዲስ ስላለ ገብታችኋል ያልኳችሁ ስለዚህ የት ነው የት ነው ማለት ነው እንትን ሙስታብ የሚለውን ይዛለን ችግር የለም ማለት የፈለገ መቆም ይችላል ያልፈለገ መቀመጥ ይችላል። የሁሉም አኢማዊ ስለሆነ ይሄ ነው ራጅሁ የኛው መርጁህ የምንልበት ነገር የለም። አንድ ሰው ራጅ አድርጎ ካልወሰደ ዑለማዎች የኛው ነው ራጅሁ ይሄን ያለ የሚል ነገር አልተናገሩም። ደስ ያለን እናደርጋለን። ከፈለግን እንቆማለን፣ የፈለገ ይቀመጣል። ሙስተሐቡ ግን ይላሉ ነው ይባሉትና እነ ተቅዩድን እንትና ማለት ነው እብኑ ተይሚያ ሙስተሐቡ መቆም ነው አሉ። የፈለገ ይቆማል። ሙስተሐብ ነው የሚለውን የተከተለ ይቆማል። ችግር የለም። እስከዚህ ድረስ ግልጽ ነው። ገብቷችኋል ዋና ቢ ኢስሐቅ አነ አብደላህ ብን የዚድ ከአባ ኢስሐቅ የተያዘ ነው ረሕመከላህ وعن ابي اسحاق كابو اسحاق ነው የተዘገበ አቡ እስሐቅ ማለት አምር ብን አብዱላህ ሱበይዕ ይባላል ወይንም ሰቢዒ الحمداني الكوفي حمدانين وكوفينا تابعي الشيخ خواتي تابعينا كثير الرواية بتعام بزهاد سوء تنزد قوال من أبا إسحاق من الدالو سوية كان مدلسا مدلس نبر مدلس مالت عشامي من ناقر مالت أخلي كخلي عن عنية وعن عن مستكم أنني هي تدريس ابنتي مالت تدريس مالت بولد سوء تمكاكلي على النقر مكبر ቀጥታ እኔ ስናገር አን ከማል ወአን ጀማል ምናምን ቃል ከከማልና እኔ መካከል ወይ አህመድ የሚባል ሊኖር ይችላል፣ አይታወቅም። እንደልስ ማለት ይሄ ነው። ገባችሁ? ታውቁ ተቀበለ ሰለጠ በአኺሪ መጨረሻ ላይ ተቀላቅሎበታል ሰውዬ استلتو في آخره آخر الأمر أكاد لي نجراتو سلطة على قلوب بثنفر الذي أقدم أشوى الله النبي سلط سويشون ما نفسه ولد لسنتين بقية من خلافة عثمان عثمان خليفة ولسامت سيكارو نو يتولدو وتوفي سنة بمتو حاجة أن أمت هجراني موتو عن عبد الله أن عبد الله ابن يزيد لنا أبا يسعد أن عبد الله ابن يزيد عبد الله ابن يزيد ቁጠምይ ነው፣ አንሷርይ ነው፣ አውስይም ነው፣ አንሷርይ ነው፣ አውስይ ነው። ጎሳው ሸሂደል ሁዴቢያ ሁዴቢያ ላይ ተሳትፏል። ይህ ደግሞ ሶሐቢይ ነው፣ አብደላ ብን የዚድ የሚባለው ሶሐቢይ ነው። ሁዴቢያ ላይ ተሳትፏል። ወህብኑ ሰብአ ሸረተ ሰና የአስራ ሰባት ዓመት ወጣት ነበር። ወሸሂደ መዓ አሊ አልጀመል ወሲፊን ሲፊንና ጀመል የሚባለው ዘመቻ ላይ ከአሊ ጋር ተሳትፏል። ነዘለል ኩፋ ኩፋ ላይ ኑሯል። ወሊያሃ ዘመነ እብን ዙበይር እብን ዙበይር ዘመን ኩፋን አስተዳድሯል። ወማተ ቢሃ ዘመኔ በዛው ዘመን ነው موتو ان عبد الله بن يزيد صحابي ما لك رضي الله تعالى عنه عندي لا آه. ابا اسحاق من يلنن عبد الله بن يزيد يمقالو صحابي يالا آه، من ادرك ادخل الميت يموتون عسكرين اسكبوا كمن بقيه المقابر وسط اسكبوا በየት በኩል ሚን ቂበሌ ሪጅሊ ለቀብሪ ቀብሩ ውስጥ እግሩ በሚውልበት አካባቢ በዛ ትክክል አስገባው እና ወቃል መጨረሻ ላይ እንዳለ እንደዚህ ካስገባ በኋላ ሀዛ ሚነ ይሄ የነብዩ አሰራር ነው አለና ነገረን ይላል አخرجه አቡ ዳውድ ለምሳሌ ለእናንተ ሊታይ ይችላል መቃብር ውስጥ ስናስገባ መቃብር ውስጥ እንደዚህ ነው አይደል መቃብሩ እንትኑ መቃብሩ እንደዚህ ነው እንደዚህ ነው ለህዱት አካባቢ ላይ ነው የሚበሳው እዚህ በቂብላ በኩል አለው ላይ ነው አይደል በቅብላ አካባቢ ላይ ነው። በዚህ ላይ ነው። ጀናዛውን አስገብተን ስናስተኛው ራሱ ወዴት ነው የሚሆነው? ወደ ምስራቅ ነው የሚሆነው። በቀይ ጎኑ ስናስተኛው ወደ ምስራቅ ነው እንደዚህ እንዲተኛ ማለት ነው። ውስጥ ላይ ለህዱ ስለዚህ እግሩ የት ነው የሚሆነው? እዚህ ነው አይደለም የሚሆነው? ጀናዛውን በዚህ ያመጡና እዚህ ይቀመጣል። ጀናዛው ራሱ እግሩ አለበት ቦታ ላይ ጉድጓዱ ጫፍ ላይ ሲቀመጥ እንደዚህ ነው የምናስቀምጠው። ልክ ከዚህ ከዚህ ራሱን ይይዛል። ከዚህ እግሩን ይዙና ጉድጓዱ ካስገባ በኋላ መክተት ይቻላል። ተጋባን አይደል? በየት በኩል ነው ማለት ነው? ገብታችኋል ያን ማለት መጀመሪያ ጀናዛው ከውጭ ሲመጣ ማረፍ ያለበት ቀብሩ አፋፍ ላይ ስናስ ቀብሩ ጫፍ ላይ ያርፋል አይደል? እንትም ጀናዛው የት አካባቢ ላይ ነው የምናሳርፈው? እንትኑ ለህዱ ያለበት አካባቢ እግሩ የሚውልበት ጀናዛው ለህዱ ውስጥ ሲገባ እግሩ በሚውልበት አካባቢ እግሩ በሚሆንበት አካባቢ ጻፍ ላይ እናስቀምጠዋለን። ለሴቶች የሚገባል። እዛ ካስቀመጥን በኋላ ራሱን የተወሰነ ሰው ይዛል። ከእግሩ በኩል ያለውን ጫፍ የተወሰነ ይዝና ተሸክመን ስበን ወዴት እናስገባዋለን? ወደ ጉድጓድ ከዛ ለህዱ ውስጥ እናስገባዋለን ማለት ነው። ይሄ ሀዛን ይነስና ያለው በምን ሱነት ረሱል ሰለላሁ ዐለይሂ ወሰለም እንዳይንገላታ ኢማሙ ሻፊዒ በሁለቱም ይቻላል ያለው ወይም ደግሞ እግሩን ራሱ የሚውልበት ቦታ እናደርገውና ወጥተን እንደዚህ እናስገባዋለን አለ። ሁለቱም ያስኬዳል። ሀዳ ሚነ ሱና ግን ብን የዚድ ይሄንኛው እና የቱም ራሱን መጀመሪያ ውጭ ላይ ከጉድጓድ ውጭ ስናስቀምጠው ጀናዛውን ራሱ መሆን ያለበት እግሩ ውስጥ ሲገባ እግሩ የሚውልበት ትክክል ላይ ነው የሚሆነው። ለማስገባት በጣም ቀላል ይሆናል ማለት ነው። ኢማሙ ሻፊዒ በሁለቱም በተቃራኒ ይቻላል ነው ያሉት። እግሩን ራሱ የሚውሉበት ያ ማለት ራሱ የሚሆንበት መቃብር ውስጥ ለሕድ ውስጥ ሲገባ ራሱ የሚሆንበት ቦታ ላይ ውጭ ላይ ሲቀመጥ እግሩ እዛ ነው መሆን ያለበት አሉ። ያው ነው። አሁንም በቀላሉ ለማስገባት ይመቻል። ለማንኛውም ሙስተሐቡ ነው፣ ምርጡ አቀማመጥ ነው። አለበለዚያ በየትኛው አቅጣጫ ይምጣ ችግር የለም። ዋናው ይቀበል ብቻ ዋጅቡ ማለት ነው። ሲገባ በየት በኩል ነው የሚገባው? ስለ ሐዲስ ስለ ሐዲስ መመለስ ነው የሚሻለው። እንግዲህ አይደለም ልትሆን ይችላል። ገብቷችኋል? ካልገባችሁ ጠይቁኝ። ገብቷችኋል? ግልጽ ነው? አስገባላችሁ አስገቡ ብትባሉ አዛላችሁ መቃብር ቦታ እንደዛ አስቀምጠው ሱናው እንደዚህ ነው ስላላችሁ ወላሂ እንዴት ነው የምናስቀምጠው ጀናዛው ሚነሱና እንዴት ነው የሚቀመጠው ገብቷል አይ በቃ ከገባች ማሻአላ وعن ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰላም ምን ይላሉ اذا وضعتم موتاكم ጀናዛችሁን ወይንም ሙታናችሁን ስታስቀምጡ ፊል ቁቡር መቃብር ውስጥ ስታስቀምጧቸው ፈቁሉ እንዲህ እያላችሁ አስቀምጧቸው አሉ ቢስሚላሂ ወዓላ ሚለቲ ረሱሊላሂ ብላችሁ አስቀምጡ ብለዋል ልክ ጀናዛው ሲመጣ ጀናዛው መቃብሩ ለህዱ ውስጥ ሲገባ እግሩ በሚውልበት አካባቢ ላይ ላይ ጻፍ ውጭ ላይ እናስቀምጥና ስናስገባው ለህዱ ውስጥ ስናስገባው ቢስሚላሂ ወዓላ ሚለቲ ረሱልላህ ይህን የሚሉት እነማን ናቸው? ጀናዛውን ለህዱ ውስጥ የሚያስገቡ ሰዎች ናቸው ማለት ነው። ቢስሚላሂ ወዓላ ሚለቲ ረሱልላህ ብለው ያስገቡታል። በቀኝ ጎኑ ያስተኙታል። ራሱ ወደ ምስራቅ ይሆናል። ፊቱ ወደ ቂብላ ይሆናል። የሚተኛው በቀኝ ጎኑ ነው። ከተኛ በኋላ ወደ መቃብሩ እንዳይገለበጥ ወይም በፊት እንዳይገለበጥ ከጎኑ ምን እናደርግለታለን? አፈር እንጨምርለታለን። ለቢኖች ወይንም ደግሞ ብሎኬቶች ደግፈው እንዲይዙት እናደርጋለን። በፊቱም መደፋት የለበትም፣ ወደ ኋላም መሆን የለበትም። በጀርባው አይደለም ከጎኑ ነው የምናሰኘው፣ ለህዱ ውስጥ ሲተኛ ማለት ነው። አበላ አለሁ ዋበ እና ቢስሚላሂ ወዐላ ሚለቲ ረሱሊላሂ ብለን ብለው ማስገባት አለባቸው የሚያስገቡት ሰው اذا وضعتم ሙታናችሁን ስታስቀምጡት ሲልቁቡር አይደላህ ለህዱ ውስጥ መቃብር ውስጥ ስታስቀምጡት ፈቁሉ ይችን ቢስሚላህ በአላህ ስም በአላህ ስም በረከት በመፈለግ ወአላ ሚለቲ ረሱልላህ በረሱሉ ጎዳና አካሄድ በእሳቸው አካሄድ ማለት ነው ሚላ ማለት የሚለት እስላሚ ሚላ ለሌላውም ሃይማኖት ሚላ ይባላል الكفر ملة واحدة هي كل عند ملة نسل عليه الصلاة والسلام ملة ما نسل ملة إسلامية وعلى ملة رسول الله صلى الله عليه وسلم أخرجه أحمد وأبو داود والنسائي وصحاب بن حبان وأعلوا الدار قدمي بالقوة بالوقف حديث موقف نلال ولكن الحديث الصحيح أي أيوة، عملوا قلتنا الليلة نبي عليه الصلاة والسلام أم كلثوم سيات كبوة منها خلقناكم وفيها ኑዒድኩም ወሚንሃ ኑኽሪጅኩም ታረተን ኡኽራ የሚለውን ቀርተዋል የሚል አለ። ሌላ ዘገባ ማለት ነው። ኡሙ ኩልሱም ልጃቸው ልክ ለሕድ ውስጥ ሲያስገባት ምንሃ ኸለቅናኩም ወፊሃ ኑዒድኩም ወሚንሃ ኑኽሪጅኩም ታረተን ኡኽራ የሚለውን ቀርተዋል የሚል ሌላ ዘገባ አለ። ሌላ ዘገባ አለ። እስከዚህ ግልጽ ነው። وعن عائشة رضي الله تعالى عنها أن رسول الله صلى الله عليه وسلم قال كعائشة يتذكر ليلة حديث حديث أن رسول الله صلى الله عليه وسلم قال يا الله ملاكتين عند بلوال ከስሩ አዝሚል መይቲ የሞተን አካል አጥንቱን መስበር ከከስሪሂ ሐየን በህይወት እንዳለ እንደ መስበር ይቆጠራል አሉ። በህመም ነው ወይስ በወንጀል? አይ ምን الاسم በወንጀል ካየ ነው። ረዋሁ አቡ ዳውድ ከስሩ መስበር አዝሚል መይቲ የሞተን ሰው አጥንቱን መስበር ከከስሪሂ እንደ መስበር ነው። ሐየን በህይወት እያለ እንደ መስበር ነው። ለምን አዘማ አላቸው፣ ክብር አላቸው፣ ማዕሱሞች ናቸው፣ ሙህተረም ናቸው፣ ክብር አላቸው። በህይወቱ የተከበረ ከሞተም በኋላ ክብሩ ይቀጥላል። መጫወት የለብንም ለማለት ነው። ረዋሁ አቡ ዳውድ ቢስናድን ቢስናድን አቡ ዳውድ ናቸው የዘገቡት። የሚገርመው ቢስናድን አላ ሸርጢ ሙስሊም ነው የተዘገቡት። በጣም ሳይ ሐዲስ ነው ማለት ነው። በሙስሊም ዘገባ መስፈርት ያሟላ ከሆነ ሐዲሱ በጣም ጠንካራ ሐዲስ ነው። ጠንካራ ሐዲስ ነው። ወዛደ ኢብኑ ማጂ ምን ሐዲስ አቢ ኡሚ ሰለማ ከኡሙ ሰለማ ይዞ ኢብኑ ማጂ ደግሞ ይጨመረዋል። ከስሩ አዝምል መይቲ ከከስር ሐየም ብሎ ፊል ኢስሚ ብሏል። ይችን ባያን አድርጎልናል። ህመም ይሰማዋል ለማለት ነው ወይስ ወንጀሉ በህይወት ያለን ሰው አጥንቱን መስበር ወንጀል ውስጥ እንደሚያስገባ ሁሉ የሞተንም አካል አጥንቱ መስበር ወንጀል ውስጥ ያስገባል ነው ወይስ የሞተን ሰው አጥንቱን ሲሰብሩት እንደሚሰማው ስሜት በህይወት ያለ ሲሰብሩት እንደሚሰማው የሞተን አካል ሲሰብሩት ይሰማዋል ማለት ነው ወይ ሁለቱም ያስኬዳል አይደል ወላኪን ይሄንኛው ሐዲስ እብነ ማጀህ ላይ ከኡሙ ይዘው እብነ ማጀህ የዘገቡት ሐዲስ ባያን ያደርግልናል የሞተን ሰው አጥንቱ መስበር ልክ ከከስሪ ሐይን በህይወት እንዳለ መስበር ነው። በምን ፍጥስኒ በወንጀል ወንጀሉ ተመጣጣኝ ነው ማለት ነው። በህይወት እያለ የሰበረው አካል ከሞተን በኋላ የሰበረው እኩል ነው ወንጀሉ። ሙህተረም የተከበሩ ናቸው ማለት ነው። ሙተዋል ጥቅም የላቸውም ተብሎ የሆነ ነገር አይደረግም። ለዚህም ነው መቃብር ላይ ነብዩ አለይሂ እንትን ነብዩ አለይሂ ሰላቱ ወሰለም ከልክለዋል። መቃብር ላይ መቀመጥ ምን ማለት ነው? የሙስሊሞችን መቃብር ራሱ ለአስፋልት ለመኖሪያ ቤት ምናምን ማፈራረስ፣ አካባቢ እንደዚህ መጠቀም፣ ለእርሻ ለምን መጠቀም ክልክል ነው፣ ሐራም ነው ያሉት ዑለማዎችም ፈትዋ ሰጥተዋል። በስለም ኢላ ሊአንፉሲሂም ለራሳቸው የሚጠቅም ከሆነ በስተቀር ነው። ለራሳቸው የሚጠቅም ማለት አካባቢው ከተቀበረበት በኋላ መልሶ እንደገና ሌላ ከኋላ እንደገና በአዲስ መጀመር ይቻላል። እዛው የራሳቸው ቤት ስለሆነ መኖሪያ ሀገራቸው ነው፣ መኖሪያ ቤታቸው ነው። መኖሪያ ቤታቸው የሚታያዩበት ራሱ ዘው ጀማ አላቸው፣ ይፈቃቀራሉ፣ ይገናኛሉ፣ ሰላም ይባባላሉ፣ ይታያያሉ፣ ብዙ ነገር ይደራረጋሉ እዛው ቦታው ላይ ዚያራ አላቸው እርስ በርሳቸው። ስለዚህ የነገር ስላለ የነሱ መንደር ነው። በእነሱ መንደር ውስጥ ጣልቃ መግባት የለብንም ነው የሚለው። አስፋልት ለመስሪያ የሚሆን የሆነ ለመንደር ለመኖሪያ የሚሆን እዛ አካባቢ ላይ አይቻልም ነው የሚሉት ዑለማዎች። ይህን ፈትዋ ሰጥተዋል ሙፍቲ ልመምለካ አሰዑድየት ልአል ሰዑድ የነበሩት ድሮ ከእብኑ ባዝ በፊት የነበሩት መሐመድ እብኑ ኢብራሂም አሉ ሼክ የተባሉት ሙፍቲ አይቻልም ለአስፋልትም እንዳትጠቀሙ ብለው ተቆጥተዋቸዋል። እንትን ብለዋል፣ ፈትዋ ሰጥተዋል። አይቻልም ለአስፋልትና ለተለያየ ለአካባቢ ላይ ለመኖሪያ ኮንዶሚኒየም ምናምን ለመስሪያ አይፈቀድም። ወላኪን ለመቃብር ይቻላል። መቃብሩ ኢስላም መቃብር ከሞላ በኋላ ሌላ በዛው ከመቀጠል ይልቅ እንደገና ከኋላ አዲስ ይጀምር ይቻላል። ችግር የለም። እንደገና ሲ ሲቆፈር ቢገኝሳ ይቀበራል። እሱ ተጠቅሎ ችግር የለም። በቡልዶዘር በምን አካባቢ የሚታረስና እንደገና እንደ አዲስ ቀብር የሚጀመር ከሆነ አጥንት ተሰብስቦ መቅበር ይቻላል። አጥዋሽ ተስማማ አካባቢ ከተቀበረ አዲስ ረዝ ይጀምራል። እና ልግባበት ቆይ ትንሽ ከዚህ በመነሳት ብዙ ጥያቄዎች አሉ። ከዚህ በመነሳት ለህክምናው ዘርፍ የሚነሱ ጥያቄዎች አሉ። አሁንም ሀይአቱ ኪባሪ ዑለማ በ1396 ዓመተ ሂጅራ አካባቢ ላይ ተሰብስቦ የሰጠው የራሱ ፈትዋ አለ። ፈትወ ዳኢማዎችን የሰጡት እንዲሁም ሙጀመዕ አልፍቅህ ሊራቢጦት ልእስላሚያ እንደዚህ ተሰብስበው የራሳቸው ፈትዋ ሰጥተዋል። ዘመኑ ጋር የሚያገናኝ ነገር ስላለ ከቴክኖ ጋር ህክምና እንዴት ነው የሞተን አካል መጠቀም ይቻላል ወይ? ለምን የእሱን ኩላሊት መጠቀምን ይመስል አጥንቱን መጠቀምን ይመስል ወይንም ለትምህርት መጠቀምን ይመስል ለመሳሰሉት ይቻላል? አዎ ይቻላል ያሉ ባይሆን ቀደረ ለሐጃ የሐጃውን ያክል እየጎተትን የሆነ ነገር እያደረገ ከእንትን ቁጥጥር ውጭ ማውጣት ሳይሆን በምንፈልገው መልኩ ትምህርቱን መጠቀም ይቻላል ብለዋል። ሀይአቱ ኪባር ዑለማ ይሄ የዑለማዎች ምክር ቤት ማለት ነው። የዑለማዎች ምክር ቤት የታላላቅ ሊቃውንቶች ምክር ቤት ፈትወ ዳኢማ የሚባሉትም ይህንኑ ፈትዋ ሰጥተዋል። ይቻላል ብለዋል። ኦፕሬሽን መጠቀም የሞተን አካል ይቻላል ይቻላል። ራሱ እንደውም ፈትዋውን የሰጡት ምንድነው? ሶስት አይነት ነው። አንደኛ የራስን አካል ራስ ላይ መቀየር ይቻላል። አዎ ይቻላል። አሁን ለምሳሌ አፍንጫው የሆነ ነገር ቢደርስበት አንድ ሰው ከዚህኛው ሰውነቱ ከኋላ ሰውነቱ ላይ ቆዳ ተወስዶ እዚህ ላይ ይሰፋለታል። ችግር የለም ይቻላል። እርስ ከራሱ ላይ ራሱ ላይ ይሄ ይቻላል። ወይንም ደግሞ ሁለቱም በህይወት ካሉ እኔ ከዚህኛው ሰውነቴ ለዚህኛው እሰጣለሁ፣ ለአባቴ ኩላሊት እሰጣለሁ ሊል ይችላል። አሁን ይሄ ይችላል፣ ችግር የለም ይችላል ነው ያሉት። አይንም መስጠት ይቻላል። አው ከሁለት አንዱ መስጠት ይቻላል። even በህይወት ያለ ሰው ራሱ ይቻላል ማለት እንኳን ይሄ ወይም ደግሞ ከሞተ ሰው በህይወት ላለ ሰው ተቀባይ ምንጊዜም ህይወት አለው አይደል? ተቀባይ ሶስት አይነት ባህሪ አለው። ወይ ከራሱ ራሱ ላይ መለዋወጥ አሁንም ይቻላል። ከራሱ ከሆነ ቦታ ወደ ሆነ ቦታ የራሱን ሰውነት ማዘወር በህክምና ይቻላል። ወይም ደግሞ ከሌላ አካል በህይወት ካለ ሰው መውሰድ ይችላል። ባይሆን ያንኛው ሰውዬ ነው በህይወት ካለው ሰውዬ ላይ እዚህኛው ህይወት አለው ሰውዬ ላይ ሲወሰድ ያንኛው ሰውዬ አደጋ ውስጥ መግባት የለበትም። ኩላሊቱን ስንወስድ ከሁለት አንድ ኩላሊት አለ አይደል? ኩላሊት እንሸጠዋለን። 300 በ400 ሺ ዶላር ምናምን ነገር እንሸጠዋለን። ይሸጣል አንድ ኩላሊትን ይሸጣል ኩላሊቱን መስጠት ይችላል ናም ይችላል ይሄንኛው ሰውዬ ለዛኛው ሰውዬ ማለት ነው አሁንም ተቀባይ ነው ወይም ደግሞ ከሞተ ሰው ላለ ሰው መስጠት ይቻላል። አሁንም ይቻላል። ይህንን ፈትዋ ሰጥተዋል ዑለማዎች። ደም የደም አያጣይቅም ማለት ደም ምክንያቱም ምንድነው ነው ተጀዱድ የሚታደስና አሁን አሁን የሚተካ ነገር ስለሆነ ኸላፍ የሚላቸው እንደውም በንከል ኢስላሚ ይደም ማለት ነው የደም በንከል ኢስላሚ ማቋቋም ጥሩ ነው ተበሩዕ ማለት ነው የደም እንትን ምንድነው የደም ልገሳ የደም ልገሳ ደም ባንክ ቢጥራሱ ሙስሊሞች ያቋቁሙ ችግር የለም ብለዋል። አሁንም እነዛው ሙጀማ አልሰቂል ራብጦት አልእስላሚያ የሚባሉት ማለት ፈትዋ ሰጥቷል በዚህ ላይ ሀያቱ ኪባር ዑለማም በዚህ ላይ ፈትዋ ሰጥቷል ወላኪን በገንዘብ መሸጥ አይቻልም። ከሰው ላይ ደምን ተበሩ ተበሩ ነው። በቃ ተበሩ ከሆነ መሸጥ አይቻልም። ባንኩ ወይንም እስላማዊ ባንኩ ለደም ተበሩ ወይንም የደም ልገሳ ባንክ የሚባለው ቦታ ለሙስሊሞች መቋቋም ጥሩ ነው፣ ይበረታታል። መቋቋምም አለበት። ከተቋቋመ በኋላ ግን ከዚህ ጀርባ የሚሰሩ ሰዎች ደም ከሚወስደው ከሚቀበለው ሰውዬ ገንዘብ እየተቀበሉ መስጠት ክልክል ነው ነው የሚሉት። ለምን ትጃራ ደም በደም ንግድ ይጀምራልና ክልክል ነው ያለው ሸርዓ አይፈቀድም። ተግባባል? በአይን ዙሪያ ላይ አይንን መና አይንን ወስያ መናዝ ይቻላል ወይ? ዑለማዎች ሁለት ተከፍለዋል። አይንን ወስያ ማድረግ አንድ ሰው ከሞትኩ በኋላ አይኔን ለሌሎች ሰዎች መተካት አለበት ብሎ ወስያ መናዘዝ አይችልም። እሱ ከሞተ በኋላ አያገባውም። የሰው ንብረት ነው አይቻልም። አንድ ሰው ራሱን ማጥፋት በራሱ ፍቃድ እንደማይፈቀድለት ሁሉ እንደማይፈቀዱለት ሁሉ ከአካሉ ላይ ራሱን በኑዛዜ መስጠት አይችልም ብለዋል ሌሎች ዑለማዎች። ይህም መስጠት አይቻልም ነው ከፊል ዑለማዎች ደግሞ ይቻላል፣ አንድ በራሱ ፍቃድ ወይም ደግሞ በወራሾቹ ፍቃድ መከናወን ይችላል ብለዋል። አሁንም ይቻላል የሚለውን አይን መስጠት ለሌላ አካል መስጠት ይቻላል የሚለውን አይ አቶ ሽጋር ፈትዋ ሰጥተዋል። ይቻላል የሚለውን ብዙ ዑለማዎች ተቀብለውታል። ወኢና ሀሁ ባዕዱም ከፊል ሰዎች ቢከለክሉትም እንኳ አላሁ አለም يفتح القصة يفتح ይሄ ክር እንደተነበረ ይፈታል። ይሄ ይዘረጋል። እዛ ውስጥ ከገባ በኋላ እኮ ክሩ ይፈታል። ምን ምድር ላይ ያለ መቃብር ውስጥ ላይ ማለት ጭራሽ አይገባም እኮ ነው ገብቶኛል። መረቡክ ይባላል አይቀርም እኮ ጥያቄው። የግድ ውጭ ላይ ሙዚየም ሊቀመጥ ይችላል አይደል? እንደዛ አይጠየቅም ማለት አይደለም። ይጠየቃል። አላህ እንዴት መጠየቅ ባለበት መልኩ ይጠይቀዋል። የግድ መቃብር ውስጥ ብቻ ሀብት ነው። እቺ ነኪርና ሙንከር ጥያቄ መቃብር ውስጥ ብቻ ነው የሚመጣው አንል። ለምሳሌ ዱቄት የሚሆኑ ሰዎች አሉ አይደል? ተቃጥለው የሚበንሰው አለ አይደል? የት እንደደረሰ የማይታወቅ ወይ አውሬ ይበለዋል ስንት ነገር አለ። እሱ ነፍስ ትጠየቃለች። እንዴት መጠየቅ እንዳለበት አላሁ ያዕለም። ሆነ ራሱ ጌታችን ያውቃል። ይቻላል የሚባለው እኮ ነው። አዎ ሰውነታችን አይናችን ሊጠይቅ ይችላል። የአንዱ አይነ ሌላው አይን ላይ ወንጀል ሰጥቶባታል ሊሆን ይችላል። ይሄ ምን መሰላቸው? እሱ ደፋ አበረር ነው የሚመጣውን ጉዳት ለመከላከል ከዚህኛው ላይ መስለሐውንና እንትኑን አይተው ነው መደራውን አይተው ነው ዑለማዎች ይሄንን ቃዒዳውን እየተጠቀሙ ተቦታው ላይ ተጋጣን ያቺ አላህ እኮ ያውቃል እንዴት ማድረግ እንዳለበት ችግር የለም ኋላ ሁለቱ ሲሞት ነፍስየው ነው ደግሞ እኮ የሚቀጣው አይደል እንዴ አይንህን ወንጀል ሰርተበታል እዛ ስላለች ያንኛው ሰውዬ ጋር ስላለች ይቻይ መጠየቅ እንትን ይቀርበታል አንልም እንዴ ዑለማዎችን ፈትዋ የሰጡት ይህንን ሁሉ consider ያደርጋሉ። ሱብሃንአላህ ለማንኛውም ዑለማዎች ፈትዋ እንዲሰጡ አይቻልም ያሉ አሉ። አይንን መስጠት ለሌላ አካል የሞተን አካል አንድ ሰውነቱን አንድ ሰውነቱን መቀነስ አይቻልም ያሉ ሰዎች አሉ ከዑለማዎች። አቶ ኪባር ዑለማ እና ፈትዋ ደግሞ ይቻላል ብለዋል። በቴክኖ ጋር ለማስኬድ ከዘመኑ ጋር ማለት ነው። ለምሳሌ አንድ ይሄ ሙያ ውስጥ ያሉ ሰዎች አይማሩ ብንል አዳዲስ ዘመኑ ጋር የመጡ በሽታዎች አሉ። በጣም በስንት ጥናት የሚገኙ ብንቶ ይሄ ነገር ጉዳት ይመጣል በኡማው ላይ ብናደርገው ብንስ ብንጠቀም ጀናዛውን እንጎዳለን። የአንድ ግለሰብ ጀናዛ እንጎዳለን። እዚህ ደግሞ የኡማ መብት ይጎዳል። ስለዚህ የትኛው አሉ አኸፈ በረረይን ከሁለቱ ጉዳት ቀለል ያለውን እንስራሉ። ኡማው ከሚጎዳ አንድ ሰው ቢጎዳ ይሻላል ብሎ ነው ይህንን ነገር ፈትዋ የሰጡት ቃይዳ የተጠቀሙት ማለት ነው። እና ደግሞ አንብቡ በእንግሊዝኛ ምናምን ግቡ ፈትዋዎችን። የግድ እኮ ብቻ አይደለም። ይሄው ፈትዋ አለ። ፈትዋ ይሄ ይሻላል ብላችሁ በእንግሊዝኛ ግቡና ፈትዋውን አንብቡ ይመጣላችኋል። በእንግሊዝኛ ታገኙታላችሁ። ይሄ ፈትዋ የዑለማዎች ልዩነት ማለት ነው። ዘመናዊ ፈትዋ ስለሆነ ከዘመኑ ጋር ከቴክኖ ጋር ይተያያል። ስለሆነ ይሄውና ቆይ ቆይ وعن سعيد بن ابي وقاص رضي الله تعالى عنه قال سعد بن ابي وقاص رضي الله تعالى عنه قال ምን ይለናል سعد بن ابي وقاص الحادوا لي አለ سعد بن ابي وقاص ለሰዎች ሲነግራቸው እንዳላቸው الحادوا لي ለህድ ስሩልኝ አላቸው ለህደን الحادوا لي ለህደን ለህድ አዘጋጁልኝ አለ ለህድ ታውቃላችሁ አይደል ለህድ አዘጋጁልኝ አለ እና ወንሲቡ ተከሉ ቀጥ አድርጉ አለየ ለቢን በእኔ ላይ ለቢንን ተጠቀሙ ነስባ ቀጥ ማድረግን ቀጥ አድርጉ መትከልን ትከሉ አለ ከኋላዬ ማለት ነው ለሕድ አድርጉልኝና ከለሕዱ ኋላ ምን አድርጉ ብሎኬት አድርጉ ለቢን ማለት ብሎኬቶች ማለት ነው የለቢን አፕሉራል ታ singular ይሆናል ታው ሲወድቅ ደግሞ plural ይሆናል ኢልሃዱ ሊ ለኔ ለሕደን ለሕድ አዘጋጅልኝ አለ ኢልሃዱ ለሕድ ማለት ምንድን ነው ብለናል? መስመሩን የለቀቀ ጉድጓድ ማለት ነው። አንሰምቲ አልሐቅ ጉድጓዱ እንደዚህ ቀጥታ ሲቆፈርንበት የተወሰነ ርቀት ከገባን በኋላ አራዊቶች ወይንም ደግሞ ጅብ የመሳሰለ ነገር ቆፍሮ ሊደርስበት አይችልም የሚለው ርቀት ላይ ከደረስን በኋላ ወደ ጎን እንቆፍራለን። ጓዳ ማለት ነው። የሚገባበት መስኮት ነገር ያ ማለት ነው ለሕድ ማለት ይልሂዱነ ፊ አስማኢ ማለት እኮ የሚጠመዝዙ ማለት ነው። አቅጣጫውን የሚያስለቅቁ ስንቀራዛ አስማው ሲታት ላይ ይልሃዱ ለህደን ለህድ አዘጋጁልኝ ይገባናል። ለህድ ማለት ወንሲቡ ተከሉ ደግሞ አለየ በኔ ላይ አለለቢን አለየ በኔ ላይ ተከሉ ከኔ ከኋላዬ ማለት ነው። አለቢን ብሎኬትን አቁሙ። ለህድ ውስጥ እኔን ካስገባችኝ በኋላ በሩን በምን በብሎኬት ዝጉት። ብሎኬት ትከሉ ማለት ያ ነው። እንጨት የሚሆን እንጨት ባለበት አካባቢ፣ ድንጋ በሌለበት አካባቢ እንጨት የሚጠቀሙ አሉ። እንጨት ጠርበው እንጨት ይዘጋል። ሲንጃል ምናምን የሚባል ነገር ሰምቻለሁ። ወንሲቡ አለየ በኔ ላይ አለቢነ ነፋ ማቆምን አቁሙ ከማፉን ከማፉን ያ ረሱልላህ ሰለላሁ ዐለይሂ ወሰለም ረሱሉ ላይ እንደተሰራው እያለ ነው ከማፉኒ ቢረሱልላህ ሰለላሁ ዐለይሂ ወሰለም ለነብዩ ላይ እንደተሰራው ለነብዩ ላይ እንደተነ የተሰራው ይህን እሱ የተናገረው ተሰርቷል ማለት ነው። ለነብዩ ለህድ አደረጉላቸው። ለሕድ ውስጥ ካስገቡ በኋላ ምን ተከሉ ማለት ነው። ከኋላ መስከል ማለት ከቀብሩ በላይ ልትከሉ ማለት አይደለም። እዚህ ቦታ የተፈለገው ለዲኑ የት ማለት ነው። የለህዱን በሩን ለመዝጋት ጀናዛውን ካስገባን በኋላ ዝም ብለን አፈር አንመልስም። ምኑ መዘጋት አለበት? ለሕዱ መዘጋት አለበት እንሲቡ አለየ الذين በእኔ ላይ እንትንን ለዲንን ብሎኬትን ተከሉ ወይንም አቁሙ ያለን እሱን ነው ከማ ሰሚ ዐቢ ረሱላህ ሰለላሁ ዐለይሂ ወሰለም እና ዑለማዎች ምን ይላሉ ነብዩ አለይሂ ሰላቱ ወሰለም ይተናገሩታል አልሕዱ ለና ወሸቁ ሊገይሪና አው ሊአህሊ ልኪታብ ፊ ሪዋያ አለህዱ ለና ለኛ ለሙስሊሞች ለህድ ያስፈልገናል አሉ ነቢዩ አለ ሰላት ወሰላም። ለሕድ የእኛ አቀባበር ነው፣ የእነሱ ደግሞ ሸቅ ነው አሉ። ሸቅ ማለት ቀጥታ ይቆፈራል፣ ዝም ብሎ ማስገባት አፈር መመለስ ነው። ግን አንድ አቆፋፈር አላቸው። መጀመሪያ በሶስት ሜትር ተቆፍሮ ከሆነ ታች ሲደርስ ወይንም በአራት ሜትር ተቆፍሮ ወርዶ ከሆነ ታች ሲደርሱ በሶስት ሜትር ይቆፍሩታል አጠር አድርገው። አንዱ ሜትር ምን ይሆናል? መረብረቢያ እንደዚህ ማስቀመጫ ይሆናል። ከዛ አስከሬኑን ካስቀመጡ በኋላ የአንዱ ሜትር እንትን ክፍተት ላይ እንጨት ወይንም ደግሞ ረጃጅም ብሎኬት ነገር ያደርጉበትና ከዛ አፈር ይመለስበታል። ይሄ ፈቅ ነው የሚባለው። ገብቷቸዋል። ወይም ቀጥታ ዝም ብሎ እንደ እህልም የሚጨምሩ አሉ። በቃ ይቆፈርና የሚቀመጥበት ከላይ ለእህል ምናምን የሚባልም ነገር የለም። ዝም ብሎ ጀናዛውን አምጥተው አፈር ጭምር ዝም ማለት ሸቁ ገብቷቸዋል። አለህዱ ለና ለህደኛ ነው ሸክ ደግሞ ቀጥታ ጀናዛውን እዛው ቀጥታ ዋናው መቃብር እንትን ላይ ማስቀመጥ ደግሞ ለኛ ከኛ ውጭ ላሉ እምነቶች ነው ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ዑለማዎች ነን ዑለማዎች እነሱ ሳጥንም አላቸው ይጠቀማል እና የአኢማዎች ስምምነት አለ የአይማዎች ስምምነት በምን ላይ ነው ያለው? ሸርጥ አለ አለ ለህዱ ሱና ለህዱ ሱና ነው። ሸቅ ግን ሱና አይደለም በሚለው ላይ ተስማምቷል። በሚለው ላይ ተስማምቷል። ለህዱ ሱና ነው አስፈላጊ ነው ነብዩ ያደረጉ ስለሆነ መጠቀሙ እሱ ይበልጣል። በሌላ ደግሞ አራቱም አይማዎች የተስማሙበት ምንድነው? ሸቅም ይቻላል፣ ለህድም ይቻላል ይቻላል። ሙስተሐቡ ግን የትኛው ነው? ለህድ ነው ሙስተሐቡ የሚወሰደው። ያለ ያለ ለሕድ መቀበር ሙስሊም የለበትም አይባል። በሸቅም ይቀበራል፣ በለህድም ይቀበራል። ወላኪን ለሕዱ አውላ ፈሆል ሆል ሙስተሐብ ሙስተሐቡ ሙስሊም ኢማሙ አሕመድ እንደውም ከራሃ ነው ይላሉ። ያለምን ቢላ ዑዝሬን ለሕድ መተው ሸቅ ብቻ ማድረግ እሱ ክልክል ይላሉ። ግን መቆፈር ካቃተን የማይመች ከሆነ ለሕዱን ለማውጣት አካባቢ የማይመች ከሆነ ሸቅ አድርጎ መጠቀም ይቻላል። ችግር የለም። ተግባባን። የአኢማዎች ስምምነት አለ አራቱም አኢማዎች ሸቅ ይቻላል ያለ ይቻላል በሚለው ላይ ስምምነት አላቸው ولكن اللحد أولى وأحب وللبيهقي لشيخ البيهقي عن جابر رضي الله تعالى عنه نحوه بيهقي ላይ ከጃቢር የተዘገበ ሐዲስ ነህወው የብዙ አይነት ሐዲስ አለ ልክ ሰዕድ ብን አቢ ወቃስ የዘገበው አይነት ወዛደ ባይሆን ጨምሯል ይሄን ወረፈዐ ወሩፊዐ ቀብሩሁ አኒል አርዲ ورفع قبره ቀብሩ ከፍ ተደረገ عن الأرض ከመሬት قدر شبر የሽብር ያክል ይላሉ ስንዝር ያክል ورفع قبره ቀብሩ ከፍ ተደርጓል عن الأرض ከምድር ትንሽ ከፍ قدر شبر የስንዝር ያክል ለምን ከፍ ተደረገ ሰዎች እንዳይረግጡት ቀብር መሆኑ መታወቅ አለበት ይግል ቀብርን አይተህ إلا قبرا مشرفا إذا رأيت قبرا مشرفا إلا سويته የሚል ዘገባ አለ አይደል? ብታስተካክለው እንጂ ዝም ብለህ እንዳታልፍ ብለው ነብዩ ነግረውኛል ይላል አይደል? አሊ ያ ማለት ቀብሮችን ተመሳሳይ አድርጋቸው ማለት ነው። አካባቢ ላይ ያሉት አንዱ ከፍ ሌላው ዝቅ ማለት የለበትም ማለት ነው እንጂ ከመሬቱ ጋር አመሳስሎ ማለት አይደለም። እንደዛ ከሆነማ ሐራም ነገር ልንሰራ እንችላለን። ቀብሩ መሬት መስሎ ልንረግጠው እንችላለን። የተወሰነ ምልክት መኖር አለበት። የተወሰነ ቀድረ ሽብሪን ከፍ ማለት አለበት። ሽብር ልዩነት አለው። ሽብር እኛ በይነል ውስጣ ወልኢባሃብ በአውራ ጣትና በመካከለኛ ጣታችን መካከል ነው ሽብር ስንዝር የምንለው። እነሱ ግን በይነል ግንፍሪ ወልኢብሃም ነው የሚያዩት። ማለት ነው። ይሄ ነው ስንዝር ማለት ነው። በእነሱ ሽብር ማለት ነው። ቀደረ ሽብሪን አይ ቀደረ ሽብሪን የስንዝር ያክል ከስ ማለት አለበት ከምድር ለየት ማለት አለ ቀብር መሆኑ እንዲታወቅ ወሷህ ኢብኑ ሒባን ኢብኑ ሒባን ሐዲሱን ሰያድ አድርጎታል ወሊ ሙስሊሚን አንሁ ከሙስሊም ከራሱ ከጃብር ተይዞ ሙስሊም ላይ ሌላ ዘገባ አለ ምን ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ከልከለዋል ምንን ከልክለዋል አዩ ፈል ቀብሩ ቀብር ጀሶ እንዳይቀባ መኖሪያ ቤት አይደለም መኖሪያ ቤት አይደለም እንገርም የሥራ ቦታ ነው እንጂ እንደዚህ ጌጥ መዋብ የለበትም። መዋብ የለበትም። እንደዚህ አይነት ዓለም ሰዎች የሚመከሩበት መሆን አለበት። እንደውም እዛ ቦታ ላይ ወአዩ ቀዓደ አለይ እላዩም ላይ መቀመጥን ነብዩ ከልክለዋል። ወአዩ ብና አለይ እላዩም ላይ ቤት እንዳይገነባበት እንዳይሰራበት ነብዩ አለይሂ ሰላቱ ወሰላም ከልክለዋል ከልክለዋል። ተግባባን? ውስጡ ለሕዱም ውጭ ላይ ያለውም ራሱ ማጌጥ የለበት ምንቶ ምን ሀጂ ከሌ ማን ሙክታር ምናምን እያሉ ሚል ኪታባም ራሱ ክልክል ነው መጽሐፍ ቀብሩ ላይ መቀመጥ ነብዩ አለይሂ ሰላቱ ወሰለም ከልክለዋል። እንደውም በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ምንድን ነው ያሉት? አየጅሊሰ አሐዱኩም አለል ጀምሪ رسم لا يمتقمت خير له يشتالوان من أن يقعد على القبر قبر لا يمتقمت ما كان يقعني لك الله رسم لا يمتقمت يشتالوان لا حرمى ولا لهم إذا دخلت في القبور مكابر مكاكل ست قبا آجل في سلطانية في قلوتان أما هن أولك بلوان إيه سنة دقني تقول سنة نوش لهم صار يهونوا انتني عندي يهونوا يصاروا تسوي የሚሰሩት አለ የሆነ ባህል ያላቸው ሰዎች ወላሂ ሱና ሱናው ተደክሟል። መቃብር ውስጥ ስንገባ ከነጫማችን ነው የምንገባው። ጫማ አውጥተን ለመስጊድ ነው የሚገባው። መቃብር ቦታ ላይ ሲገባ ይህንን ፍርማ ጠብቁ ብለዋል። ሞተ የሞተሽ ነው ሾክማ ካለ ሾክማ ካለ ይዝራል ያማ ማን ተውጋሽ لا تسألني شيئا واضحا አየዘፈፈል ቀብሩ ቀብር ኖራ እንዳይቀባ ከልክለዋል። ወአዩ አለይ መቃብር ላይ መቀመጥንም ከልክለዋል። ከነጫማ ራሱ መግባት መቃብር ላይ መቀመጥ ከተባለ መቃብር ላይ መጽዳዳት ደግሞ ሰው አውላ ቢላይ በጣም በጣም በጣም ክልክል ነው። መቃብር ውስጥ የሚጽዳዱ ሰዎች አሉ። በጣም ክልክል ነው። አደጋ ነው። በጣም በጣም ወአዩብና አለይ ቤትም እንዳይሰራበት መቀመጥ የተከለከለው ለምንድን ነው? የሞታ የእንትኑን የጀናዛውን ወይንም የሞተውን ሰውዬ ክብር ለመጠበቅ ነው። ቀብሩ ጀሱ እንዳይቀባ የተባለው ይህ የጥያቄ የስራ የጨለማ ዓለም ነው እንጂ የመደሻ ቦታ ወይንም ደግሞ መዝናኛ ጥሩ እያዩት የሚያደንቁት ቦታ አይደለም። ትናንሽ ከተማ መምሰል የለበትም። ዋዩ ብን አሊ እንዳይገነባበት የተባለው ምን እንዳይይዝ ነው? ምን እንዳይይዝ ነው? ለምን ነበር የተከለከለው? ለሽርክ መነሳሻ ይሆናልና ለሽርክ እዚህ ክልክል ነው ማለት ነው። ክልክል ኪታባም እንደዚሁ ክልክል መብራትም እዛው ክልክል መብራት መጠቀም ኤሌክትሪክም ይሁን ምንም ጨለማ አካባቢ መሆን አለበት አካባቢ ለምን መከረ ያ አላህ እንዴት ያፈራል ማለት አለብን ያን አንዳንድ ቦታ ላይ እኮ ከአንነው በቃ መዲነቱን ሰገራ ትንሽ ከተማ እስከሚመስል ድረስ በኤሌክትሪክ በምኑ የመብራት አይነት ተገጥሞ የለ ያ ከሆነ እኮ ቀብሩ አያስፈራ በጣም የሚያስፈራ አለ መሆን አለበት ምክንያቱም አልዋዕዝ ለኛ መመከሪያ ስለሆነ የሰው ልጅ አራት ዓለም ውስጥ ይኖራል ሲልበጥን በበጥን ውስጥ ይኖራል እናቱ ማህፀን ውስጥ ጽንስ እያለ ወፊ አልአርድ መሬት ላይ ከተወለደ በኋላ ይኖራል ወፊል ልቀብር መቃብር ውስጥ ሙቶ ይኖራል ወፊል ልጀና እመናር ወይ ጀሃነም ወይ ጀነት ውስጥ ይኖራል አራት ዓለም ነው ያለው መቃብር ውስጥ ብንመለከተው ምን ይላሉ መሰላቸው መቃብር ይሰፋልም ይጠባልም ያለ ነው እናውቃለን ይሄ ያለ ነው እንደ ስራው ነው የመቃብር ሁኔታ ግን መጨነቅ አለብን ለዛ ተብሎ አንድን ጽንስ ይላሉ አሊሙ ቀረጡ ሰባህ ምናሉ አንድን ህፃን ብትጠይቀው እንደው ቢናገር ኖሮ ጽንስ ማለት ነው እናቱ ማህፀን ውስጥ ያለ ጽንስ ቢጠየቅ ሰፊ ዓለም እኮ ባህር ያለበት ዛፎች ያሉበት አራዊት ያለበት የምትሯሯጥበት ይገርም ሜዳ እኮ ወደ ይጠብቃል ብሎ ከዚህ የተሻለ ይላል ይባላል። ምንን አይቶ ማለት ነው የራሱ አሁንም መቃብር ራሱ ይሰፋል የሚል መደል ይገለጣል የሚል ዘገባ አለ አይደል? አናምንም። ከማህፀን ውስጥ ስንመጣ ይሄን ዓለም አልጠበቅን ነበር። ከዚህኛው ዓለም እዛ ስንገባ የሚገርም ዓለም አለ። ከዛኛው ደግሞ እዛኛው ዓለም ስንገባ የሚገርም ዓለም አለ ሲነገረን እና የጥያቄ ቦታ ስለሆነ የሚያፈራ ጨለማ ዓለም መሆን አለበት መቃብር እንደዛ አስቸጋሪ ነገር ከሆነ እኮ መደረግ አለበት። እንደውም ራሱ የተወሰነ ዙሪያውን ድንጋዮች ሊደረጉበት ጎርፍ እንዳይወስድ አደጋ እንዳይደርስበት ለመከላከል እኮ ችግር የለም። ለምልክት ደግሞ ድንጋም ራሱ ማቆም እንጂ አለይሂ ሰላቱ ወሰለም ምልክት አድርገዋል። ዑስማን ኢብኑ መድዑን ሐዲስ ላይ እንትን እሱ ቃብር ላይ ማለት ነው። በሱ ሐዲስ ተነሳ ነብዩ ተናገሩታል። ምልክት አደርግበታለሁ ቤተሰቦችን እዛ አምጥቼ እቀብራለሁ ብለው እንትኑ ላይ አንድ ትልቅ ድንጋይ እንደውም ሰሃብዩ ምንድነው የሚለው እንዳምጣልኝ ተለቅ ድንጋ ድንጋይ መቃብሩ ላይ እንዳስቀምጥ አለ እኔ ብታገል አልችልም ነብዩ አለይሂ ሰላቱ ወሰለም ተከክ ተከክ ሐሰረ ተውበው ልብሳቸውን እንዲሰቀሰቁና ሄዱና ነሱና መስኩና ተከሉ ወአልሙ አላ አኺ ዑስማን ኢብኑ መስዑድ ላይ ምልክት አደርጋለሁ ይሄንን አሉና ለምን ሰአቅቡሩ አህሊ ሁና ቤተሰቦች ሲሞቱ ዛምጥቼ ቀብራለሁ ከጎኑ አሉ ምን ምልክት ይደረጋል? ቀብሩ መቃብር መምሰል አለበት። አንደኛ ቀድረ ሽብሪም ከፍ ማለት አለበት። ውሃ ይወስደዋል፣ ጎርፍ ይወስደዋል ምናምን ከተባለ ደግሞ ምን መደረግ አለበት? የተወሰነ ዙሪያውን መከላከያ ነገር መደረግ አለበት። የቀብሩ ላይ ምልክት ቢደረግ ችግር የለም። ኪታባ አይቻልም፣ በሲሚንቶ ማጌጥ አይቻልም፣ የተለያየ ነገር ግንብ መገንባት አይቻልም፣ የመስጊድ ሚናራ ማድረግ አይቻልም። ጨረቃና ኮከብ የሚባል ነገር የለም። وعن عامر ابن ربيعة رضي الله تعالى عنه أن النبي صلى الله عليه وسلم النبي عليه الصلاة والسلام صلى نبي سجدوا على عثمان بن مزعون عثمان بن مزعون مزعون لا يسجدوا النبي عليه الصلاة والسلام وآتى القبر مقابر متنا فحتى عليه نبي عليه الصلاة والسلام زجنوا النار ثلاثة حتيات صوت زجانيوشن وهو قائم قوموا إياه النبي عليه الصلاة والسلام دقموا الله صلى አላ ዑስማን እብን መዝዑን ዑስማን እብን መዝዑን የሚባለው ሰሐቢይ ላይ ነብዩ ሰገዱ ጀናዛው ላይ ሰገዱ እና ወአተል ቀብረ ከቀብሩ መጡ ይቀበር ሰገዱበት የሆነ ቦታ ተሰገደ ሶላት የሚሰገድበት ቦታ ከዛ መቃብሩ መጡና ነብዩ አለይሂ ሰላቱ ወሰለም ፈሐታ አለይሂ ዘገኑና ሰላተ ሐተያት ሶስት ዝጋኞችን አተር እየዘገኑ መቃብሩ ላይ ጨመሩ መቃብሩ ላይ ማለት ነው ይሄ ሶስት ዝጋኝ ጥሩ ነገር ነው ወይንም ለብቻው የሚሰራ ነገር ስለሆነ አይደለም መሳተፍ አለብን፣ የተወሰነ መርዳት አለብን ለማለት ነው። አፈሩን የሚመልሱ አሉ በአካፋ አይደል? መመለስ ባንችል አያፈስ የነብዩን ሱና ለማድረስ እንደዚህ መጨመር አለብን መቃብሩ ላይ። ይሄ ለማድረግ ነው እንጂ እቺ ዝጋኝ የምትባል ነገር የሆነ ትርጉም አላት የሚባል ነገር እንዳትወስዱ። ሰዎች ግን በእቃ እንደዚህ ይዘው እና አንዘልናሁ ምናምን ነገር እየተጠራ ጀናዛው ጋር ራእይቱ ሀላ ራእይቱ ሀላ አይቻለሁ አይቻልም ሰምቼም አይደለም አይቻለሁ ሲደረግ ማለት ነው ወአተል ቀብረ መቃብሩ መጥና ፈሐተ አለይ ዘገኑ ሰላተ ሐተያቲን ምን ማለት ነው ሰላተ ሐተያት ሶስት ዝጋኞችን አነሱና አደረጉ አሁንም መቃብር ቦታ ካለን አፈር ዘግነን እንደዚህ መጨመር አለብን መሳተፍ ነው በቀላሉ በዚህ አክል እንኳን መሳተፍ አለብን የነብዩ ሱና ነው አለይሂ ሰላቱ ወሰለም ለብዙ ሶስት ዘግነው አድርገው ሶስት ዘግን አድርግ በቃ ሌላ ነገር ውስጥ አትግባ አንቺ ቀጥል ዑስማን ብን መጽዑማን ነው ከተባለ ጁማሂይ ጁማሃዊ ነው ቁረሽይ ነው ምን ፉዳላኢ ሰሃባ ከሰሃባዎች ታላቅ ሰው ነው ወዙሃዲን ዛሂድ የሆነ ሰው ነው እንደውም ዑስማን ብን መስዑን በሞተ ጊዜ እሱን ስታንከባከቡ የነበረ ሲቲ መዲና ሴት አለች እንደ ቀላቢ እንደ ሰበብ አድርገው ነው የሚይዟቸው ያ ማለት ሙሃጅሮቹ እንደመጡ ስደተኞች ናቸው ማረፊያ ቤት የላቸው አገሩን አያውቁት አካባቢውን አያውቁት የሚበሉት የላቸው ጉርስ የላቸው ማለት ስለዚህ ሰዎች ጋር ተሰጥተው ነው ነብዩ አለይሂ ሰላቱ ወሰለም ወንድማማች ወንድማማች አድርገዋቸው ዑስማን ብን መስዑድ የመጀመሪያው የሙሃጅር ሟች ነው መዲና ከገቡ በኋላ ሙሃጅሮች እንደገቡ የመጀመሪያው ከሙሃጅሮች መዲና ላይ የሞተው ሰው ዑስማን ብን መስዑድ ነው እሱ የሞተ ጊዜ ሰውየው ዛሂድ በጣም ዛሂድ ነበር ለዱንያ ጣጣ አልነበረው ምን አለች ይሄ በቃ ዑስማን ብን መስዑድ በጣም ሸቀለ ጀነት ገባ በጧት አለች ላ ተቁል هذا ولا تزكي ያሏ እንደ ሳማስል ማንም እኮ አለ ነብዩ አለይሂ ሰላቱ ወሰለም አ ማንም አያውቅም ዑስማን ጀነት አይገባም ብሎ ዑስማን ዑስማን ብለ መስዑን ጀነት አይገባም ብሎ መመስከር አይቻልም አዎ አይቻልም ወላሂ ላ ኡዘኪ ባዕደሁ አሐድ ከዑስማን ብለ መስዑን በኋላ አንድ ሰው ጀነት ይገባል ብዬ አላውጅም ማለት ለምን ከሱ በላይ ከሱ በላይ ዛይ ዱንያን የተወ ለዲኑ የተሰደደ ከሱ በላይ የለፋ ማን እና ዑስማን ብለ መስዑን ዙሃድ ነበር حرم الخمر ኸምርን ራሱ በራሱ ላይ على نفسه በራሱ ላይ እርም አድርጓል። መቼ في الجاهلية በጃሂልያ ነብዩ ከመምጣታቸውና ከመከልከሉ በፊት ከመከልከል በጃሂልያ ዘመን እያለ ኸምርን በራሱ ላይ እርም አድርጓል። መጥፎ እንደሆነ ይሻቃታል። أسلم بعد ثلاثة عشر رجلا ከአስራ ሶስት ሰዎች በኋላ ነው እስላምን የተቀበለው። አስራ አራተኛው ሰው ማለት ነው እስላምን በመቀበል በቁጥር هاجر ሂጅረተይን ሁለት ጊዜ ስደት ሄዷል። شهد بدرا በድር ላይ ተሳትፏል። وأول من مات من المهاجرين ከሙሃጅሮች የመጀመሪያው ሟች ነበር። بالمدينة መዲና ላይ ሻዕባን ሻዕባን ላይ ነው የሞተው አላ ረእሲ ሰላ ሰላሲነ ሻህረን ሚነል ሂጅራ ከሂጅራ ከቆዩ ከሰላሳ ወር በኋላ ሞተ ሱፊ ነብል በቄ በቄ ላይ ተቀበለ ቀበለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሳማ አደረጉት ወጀሃው ፊቱን ባዕደ መውቲ ከሞተ በኋላ ፊቱን ሳማ አደረጉት ወለማ ዱፊነ ቃል ከተቀበለ በኋላ ነብዩ እንዲህ አሉ ይህ መሰለፉ ሆለና የሚገርም ያማረ ተቀዳሚያችን አሉ ነብዩ አለይሂ ሰላቱ ወሰላም ያማረ መልካም ተቀዳሚያችን አሉ ዑስማን እብኑ መዝዑድ ይብቃን ይሄ ነገር አያልቅ አይበቃንም